ሙስሊምን ዝም ብሎ ማየት ይችላል። ሌሎች ኪታቦች ዝም ብለው ነው የሚሞጠሩ ማለት የሚቀራ እንጂ የሚነበብ አይደለም። ብሎ መራም ብሎ መራም የሚቀራ እንጂ የሚነበብ አይደለም። የትኛው መዳሪስ በየትኛው መዓሂድ በየትኛውም ዑለማዎች ባሉበት ቦታ ብሉغል መራምን ሳይቀራ ያለፈ አንድም ሸህ የለም እና ኢንሻአላህ አላህ የፈቀደውን ያክል የተወሰነ እንመጣለን። ቢስሚላህ الرحمن الرحيم بسم الله الرحمن الرحيم بسم الله أبدأ وأقرأ وأفتح كتابي بسم الله በአላህ ስም الرحمن እጅግ አዛኝና الرحيم ሩህሩህ በሆነው ጌታ ስም እጀምራለሁ። بسم الله الرحمن الرحيم ወደ ዘጠኝ ምናምን ነገር አይነት ቅራት አለው። ቢስሚላሂ አርረህማኑ አርረሂሙ ቢስሚላሂ አርረህማኒ አርረሂሚ ቢስሚላሂ አረህማነ አረሂም፣ ቢስሚላሂ አረህማኑ አረሂመ ዝግዛግ ትመርጣላችሁ። ቢስሚላሂ ብሎ አረህማኒ ኪስራ ነው፣ አረሂሚ ኪስራ ነው። ኑኑ ሚሙ ከፈለግክ ቢስሚላሂ አረህማኑ ረሂሚ ከፈለግን ቢስሚላሂ አረህማነ ረሂሙ እንደፈለግን ይፈለጋል። ትርጉሙ بسم الله በአላህ ስም በረከት በመፈለግ الرحمن adjective ነው በጣም አዛኝ የሆነ አረሂም ሩህሩህ በሆነው ጌታ ስም በረከት በመፈለግ ቅራአቴን እጀምራለሁ። ቢስሚላህ ከሚለው በፊት ምን አለ? ቢስሚላህ አርራህማን አርራሂም የሚለው ሀረግ ነው። ይሄ ብዙ ጊዜ የምንነጋገርበት ነው። ኪታብ በተጀመረ ቁጥር ሀረግ ነው። ቨርባል እዚህ መካከል ቢስሚላህ በአላህ ስም አራህማኒ እጅግ አዛኝና አራሂሚ ሩህሩህ በሆነው ጌታ ስም እጀምራለሁ የሚል እጠራለሁ እቀራለሁ የሚል አለ፣ እበላለሁ የሚል ቨርብ አለ፣ እጠጣለሁ የሚል ቨርቡ አይጻፍም፣ አክሽንህ ራሱን ተረጉመዋል። እየበላህ ከሆነ ቢስሚላህ ራህማን ራሂም በአላህ ስም እጅግ አዛኝና ሩህሩህ በሆነው ጌታ ስም እበላለሁ ማለት ነው። ቨርቡ ደግሞ የሚቀደረው መጨረሻ ላይ ነው፣ መጀመሪያ ላይ ነው። በውስጥ አዋቂነት የወደቀ ፈርድ አለ ብለናል። ከመጨረሻ ነው ከመጀመሪያ ነው መሆን ያለበት መጨረሻ ላይ ነው መሆን ያለበት። ለምን የሚጠቅመን ነገር አለ። ቢስሚላሂ በአላህ ስም ብቻ አርረህማኒ እጅግ አዛኝና አርረሂም ሩህሩህ በሆነው ጌታ ስም ብቻ አቀራው እቀራለሁ እቀራለሁ የሚለው ፈርድ ከመጨረሻ ከሆነ ይህን ትርጉም ይሰጠናል። ለሱ ስም ብቻ ከመጀመሪያ መሆን ይችል ነበር። ግን ብቻ የሚለውን እንዲሰጠን ሊሚት እንዲሰጠን ከመጨረሻ ነው ቨርቡ በውስጣዋቂነት አዋቂነት አለ የሚባለው። ረህማንና ረሂም መካከል ልዩነቱ ምንድነው ከተባለ አላህ የሚለው የአላህ ስም ነው፣ ረህማንም የሚለው የአላህ ስም ነው፣ رحيم ም የሚለው የአላህ ስም ነው። አላህ የሚለው الإله ከሚለው ወይንም إله ከሚለው መመለክ ከሚለው የመጣ ቃል ነው። አላህ የሚለው አላህ በሚለው ስያሜ ማንም አይሰየም፣ ለማንም የሚሰጥ ስም አይደለም። አላህ አላህ አራህማን የሚለው adjective ነው። رحم يرحم ከሚለው የመጣ adjective ነው። رحمن ሲፋ ነው፣ ስምም ነው ለአላህ ለአላህ ረህማንና ረሂም መካከል ሁለቱም አዛኝ አዛኝ ከሆነ ተመሳሳይ አይደለም ወይ? አይ አይደለም። ረህማን ማለት ጌታችን አዛኝ ነው፣ በቃ አዛኝ ነው። እሱ ላይ ያለ ባህሪ ነው፣ አዛኝ ነው። ረሂም ማለት ደግሞ እዝነቱን አድራሽ ነው ማለት ነው የሰው ልጅ ሁለት ባህሪ የለውም ያዝናል አዝኖ ውስጡ ተቃጥሎ ይቀራል በቃው አላህ ግን አዛኝ ነው እዝነቱን ደግሞ ላዘነላቸው አካላት ማስተላለፍ እና ማድረስ ይችላል ማለት ነው ረህማን ማለት እሱ ራሱ አዛኝ ነው هذه صفة متعلقة على ذات الرب የጌታችን ባህሪ ጋር ጌታችን ዛት ጋር የተያዘች ባህሪ ናት አዛኝ የሚለው አላህ አዛኝ ነው እንላለን። አረሂም እዝነቱን ደግሞ ለፈለገው አካል ያደርሳል ከባሮቹ ማለት ነው። ይህንን ነው እንትን እብኑል ቀይም የተቀበሉ ብዙ አይነት ትርጉም አለ። ረህማን ማለት ጌታችን አዛኝ ነው። ረሂም ማለት እዝነቱን ለፈለገው ለባሪያው ያደርሳል ማለት ነው። ይህንን ተቀብለውታል ማለት ወይም ረህማን ማለት ትልልቅ ጸጋዎችን የሚሰጥ ማለት ነው። ኢማንን ይመስል አይንን ይመስል ጆሮን ይመስል የመሳሰሉትን መስጠቱ ረህማ ረሂም ማለት ደግሞ ጥቃቅን የሆኑ ጸጋዎችን የሚሰጥ ማለት ነው። ሰውየው አይን አለው ከሰው በላይ ማየቱ ትንሽ ጸጋ ነው። ጆሮ አለው ከሰው በላይ መስማቱ ትንሽ ጸጋ ነው። ዋናው መስማቱ ነው። አርረህማን ትላልቅ ጸጋዎችን የሚሰጥ ኃይል ሙንዒሚ ቢጀላኢል ኒዓም ይላሉ። አርረሂሚ ኃይል ሙንዒሚ ቢደቃኢቅ ኒዓም ወይንም ረህማን ማለት በዱንያም በአኺራም አዛኝ የሆነ ማለት ነው። ረሂም ማለት ደግሞ አኺራ ላይ ብቻ አልሐምዱ ምስጋና ሊላሂ ለጌታችን የተገባ ነው። አላኒዓሚህ በጸጋዎቹ ላይ አልሐምዱ ምስጋና ሊላሂ አይ መምሉኩን ሙስተሒቁን ሊላህ ለአላህ የተገባ ነው ምስጋና በአይነት ሁሉም የምስጋና አይነት ሁሉ አል ያለችው ኢስቲግራፍያ ናት። ሙሉ ምስጋና ሲባል በማንኛውም መልኩ ይገለጽ ለአላህ የተገባ ለሱ ይገባው። አላ ኒዓሚህ በጸጋዎቹ በሰጠን ጸጋዎች ኒዓም ያለው የኒዕማ ፕሉራል አላ ኒዓሚህ በጸጋዎቹ ላይ ምስጋና ይገባው የኛ ጌታ በለገሰው ጸጋዎች ላይ አዛሂረቲ ግልጽ የሆኑ ጸጋዎች ለሰው የሚታዩ ላያችን ላይ ማለት ነው። እኛም የምናያቸው ሰዎችም እኛ ላይ የሚያዩ አቋማችን ይመስል እይታችን የተለያየ ነገር እኛ የምናሳየው ለሰዎች የሚታይ ነገር አዛሂራ ግልጽ በሆኑ ጸጋዎቹ አላህ ምስጋና ይገባው። ወልባጢና ውስጣዊ የሆኑ ውስጣዊ ድብቅ በውስጣችን ያለ ወይንም ኢማንን ይመስል ሰውየው ለሰዎች ጥሩ ማሰብን ይመስል ይሄ አቅል ውስጥ ይሄ ማዕናዊ ነው፣ ህስይ አይደለም። በእነዚያም ጸጋዎቹ ለአላህ ምስጋና ይገባው። አዛሂረቱ ግልጽ የሆኑ ጸጋዎቹ ወልባጢነቲ ድብቅና ስውር በሆኑ ጸጋዎቹ አላህ ምስጋና ይገባው። ቀዲመን ቀዲመን በድሮም ወሐዲሰን በአዲሱም ጸጋዎቹ ቀዲመን ቀዲምና ሐዲስ ያለውን ቀዲም ማለት በድሮ የነበረውን ጸጋ ወሐዲሰን አዲስ የተገኘውን ጸጋ ይላሉ። ይህን ሲያነጻጽሩት ምንድን ያደረጉት ከመወለዱ በፊት እናቱ ማህፀን ውስጥ እያለ የነበረው ጸጋ አላህ እንዳይታፈን አድርጎታል። የሆነ ነገር እንዳይደርስበት አድርጎ በብዙ ነገር ጠብቆ አስቀምጦታል። ይሄ ኒዕመተን ቀዲማ ይላሉ። ድሮ የነበረ ጸጋ። ሐዲስ ማለት ደግሞ ከምን በኋላ አድርጓል? ከተወለደ በኋላ ባለው ጸጋ እዚህ ምድር ላይ ከመጣ በኋላ ኢማን ማግኘቱ ከመጥፎ ነገር መዳኑ ከተለያየ አደጋ መጠበቁ አሚ በጸጋዎች ላይ ምስጋና ይገባው። አዛሂረቲ ግልጽ በሆኑ ጸጋዎቹ፣ ወልባቂነቲ ድብቅና ክቡር በሆኑ ጸጋዎቹ ጌታችን ምስጋና ይገባው። ቀዲመን ቀዳሚ በሆኑ ጸጋዎቹ ምስጋና ይገባው። ወሐዲሰን አዲስም በሆኑ ጸጋዎቹ ምስጋና ይገባው የኛ ጌታ ይላል። ቀዲምና ሐዲስን አሁንም ማነጻጸር እንችላለን። ከተወለደ በኋላ ቡሉግ እስከሚደርስ ድረስ ህፃን ሆኖ ይሄ ቀድም ካልነው ቡሉግ ከሆነ በኋላ ያለው ደግሞ ሐዲስ ይባላል ማለት ነው። ሐዲስ ይባላል። ወሰላቱ ውዳሴ ወሰላሙ ሰላምም ሶላት ሚነላህ ምን ነበር አቡል ዓሊያ በረነ አቡል ዓሊያ ቡኻሪ ሙዓለቀን ምን ነበር الصلاة الثناء عند الملأ الأعلى ሶላት ማለት እዝነት ተብሎ አይተረጎም። እዝነት ሶላት ማለት ሰለላሁ ዐለይሂ ወሰለም ስንል ረሂመሁላህ እንደማለት አይደለም። የአላህ እዝነት በነብዩ ላይ ይረጋገጥ እንደዛ አይደለም ትርጉሙ። ለምን ረህማ ለማንኛውም ሰው ይሰጣል። ለምሳሌ ለሞተ ሰው አሻፊዒ ረህመቱላሂ ዐለይሂ እንላለን። ሶላት ረህማን የሚተካ ከሆነ ወይም ረህማ ሶላትን የሚተካው ከሆነ ሻፊዒ ሰለላሁ ዐለይሂ ወሰለም ማለት እንችላለን ማለት ነው። ስለዚህ በዛ አይተረጎም፣ በረህማ አይተረጎም። አሰናኡ እንደ መላእ አልአዕላ አላህ ታላቅ መላእክቶች ዘንድ በነብዩ ላይ ውዳሴ ማድረጉ ሶላት የሚለው አለይሂም ሰለዋቱ ምን ረቢሂም ወረህማ የሚላል እነዚህ ሰብረኞች ትዕግስተኞች አለይሂም ሰላዋትና ረህማ ይለያያሉ። ለብቻ ነው እዛ የጠቀሳቸው። ወሰላቱ ውዳሴ ወሰላሙ ሰላምም አላ ነብይህ በነብዩ ላይ ይረጋገጥ። አላ ነብይህ በነብዩ ላይ ወረሱሊህ በመላእክተኛው ላይ ይረጋገጥ። ሶላትና ሰላም አላ ነብይህ በነብዩ ላይ ይረጋገጥ። ነብይ ማለት ምን ነብዋ ከሆነ አይ ደረጃ ያላቸው ነብይ ማለት ነው። ወይንም ደግሞ እሳቸውን የተከተለ ደረጃ የሚሰጠው የሆነ ማለት ነው ነብይ ማለት ሚነ ነበኢ ከሚለው ከተያዘ ደግሞ አይል ሙኽበሪ ሚነላህ ከአላህ የሚነገራቸው ማለት ነው። ነብይ ማለት ሁለት ትርጉም አለው። ነብይ ማለት ነብይ ማለት ደረጃው ከፍ ያለ ራሱ ወይም ደግሞ እሱን የተከተለ ደረጃው ከፍ ያለ ማለት ነው። ነብይ ሚነ ነብዋ ከተያዘ ነብይ ያለው ትርወ ቃሉ ሚነ ነበኢ ነው የተያዘው ከተባለ ደግሞ ነብይ ማለት የሚነገረው ማለት ነው። ማለት ዘገባ የሚነገረው ታሪክ የሚነገረው ማለት ነው። ከአላህ ወህይ የሚመጣለት ስለዚህ ወሰላቱ ውዳሴ ከአላህ ውዳሴ ወሰላሙ ሰላምን አላ ነብይ በነብዩ ላይ ይረጋገጥ ወረሱሊህ በመላእክተኛው ላይ ይረጋገጥ በመላእክተኛው ላይ ይረጋገጥ መልፈርቁ በይነ ነብይ ወረሱል በረሱልና በነብይ መካከል ምንድን ነው ልዩነቱ ነብይና ረሱል ምንድን ነው ልዩነቱ ነብይ ለራሱ ለምሳሌ ከተለያዩ በስምንት ያስገባቸዋል ወይም ለአካባቢያቸው ማለት ወይም ዲፕሎም ብለው ዲፕሎም የማድረግ ወደ እሺ ወሰላቱ ወሰላሙ አላ ነብይ ወረሱሊ በመላክተኛው ላይ ነብይ ማለት ሁወ ዘከሩን ኢንሳኑን ዘከሩን ኡሕየ ኢለይህ ቢሸርዕን ወለም ዩእመር ቢተብሊዕ ወንድ ሰው ነው መጀመሪያ ጅን አይደለም ማለት ነው የሚያወጣል ذكر ወንድ ነው ሴት ነብይ የለም ማለት ነው أوحي إليه وحي ራእይ ተልኮለት ከአላህ መጥቶለት ወለም ዩእመር ቢተብሊዕ ለሌሎች አድርስ ያልተባለ ሊያደርስ ይችላል ናሃም ለምሳሌ ቤተሰቡን ሊያዝ ይችላል ኸይር ነው በኸይር ሊያዝ ይችላል ወላኪን ለምን አላዘዝክም ተብሎ ጥያቄ የለበትም። ነብይ ማለት ይሄ ነው። እንደ ባዕድ ዑለማ ማለት ነው። ይሄን ነው አሷህ አድርጌ የሚቀበሉ ረሱል ማለት እሱም ሰው ነው፣ ወንድ ነው፣ የሴት ረሱል የለም ማለት ነው። ወለ ኡህየ ኢለይሂ ወኡሚረ ቢተብሊግ ወህይ ራእይ መጥቶለት አድርስ አስተምር ተብሎ ግዳጅ ግዳጅ ይጣለበት ማለት ነው። ስለዚህ ከዚህ በመነሳት ምን ይላሉ? ኩሉ ነብይን ኩሉ ረሱልን ነብይ ወኩሉ ነብይን ليس برسول ረሱል ሁሉ ነብይ ነው። ነብይ ሁሉ ግን ረሱል አይደለም። የትኛው ነው ጠበብ የሚለው? ጠባቡ ሰው ሁሉ እንስሳ ነው። ሁሉ ግን ሰው አይደለም እንደሚለው ነብይ የሚለው እንሰሳ የሚለው ያመጣለ ሰው ደግሞ እንደ ረሱል ታደርገዋለህ ማለት ነው። ሰጡ ጠበቅ ይላል። ሌሎች ዑለማዎች ደግሞ ምን አሉ? ነብይ ማለት ለራሱ ኪታብ መጽሐፍ ሳይላክለት በሌሎች ነብያቶች ኪታብ የሚያስተዳድር ማለት ነው። ግን ያዛል። በሌሎች ነብያቶች ኪታብ የሚያዝ ብለዋል። ረሱል ማለት ለራሱ ቋሚ መጽሐፍ ይዞ የመጣ ነው ብለውም የፈሰሩ ولكن ወላኪን አልአስዋህ ያንኛውን የሚቀበሉት ራጅ هذا ወሶላቱ ውዳሴ ወሰላሙ ሰላም አላ ነብይ በነብዩ ላይ እና ረሱሊ በመላእክተኛው ላይ መሐመድን ስማቸው መሐመድ በሆኑት በእኛ በታላቁ ነብይ ላይ ይረጋገጥ ወአሊ በቤተሰቦቻቸው ላይ ወአሊ በቤተሰቦቻቸው ላይ በተከታዮቻቸው ላይ አዳሁል አሳ አል ማለት ሶስት አይነት ትርጉም አለው ነው የሚለው አል ዱዓ ቦታ ላይ ከሆነ ኩሉ መን ይተበዐ ነብይ ሰለላሁ ዐለይሂ ወሰለም ማንኛውም ነብዩን የተከተለ ሁሉ ይካተታል። እዚህ ዱዓ ስለሆነ ማንኛውም ነብዩን የተከተለ ሁሉ አል ይባል። ወፊ ባቢ ዘካ ከመጣን ደግሞ አሉ አነብይ የነብዩ ቤተሰብ ማለት የዘር ሐረግ ማለት ነው። እዛ ቦታ ላይ እና አሉ አሊ እና አሉ እነ ሐሰን ሁሰይን የነዚህ ዝርያ እነ ፋጡማ እነዚህ ይገባሉ ማለት ነው። አል ማለት አል ማለት ፊል መድህ በውዳሴ ጊዜ ከሆነ ለነብዩ የሚገራርሙ አሎች አሏቸው እያን ውዳሴ ከሆነ ኩሉ ሙእሚንን የተባዐ ነቢይ ሰለላሁ ዐለይሂ ወሰለም ፈሁ አልሙተቂ አላህን የሚፈሩ የሆኑ ነብዩን የተከተሉ ብቻ ይገባሉ። ነብዩን የተከተለ ሆኖ አላህን የሚፈራ አላህን የሚፈራ ብቻ ይለይ። ተግባባን። ውዳሴ የሚገባው አላህን ለሚፈራ ነው። ወላኪን አል ማለት ዱዓ ቦታ ላይ ከሆነ ነብዩን የተከተለ ወይም ደግሞ እስላምን የተቀበለ ሁሉ ወንጀለኛ እንኳ ቢሆንም ዱዓ ከሆነ ዱዓ ቤት ሁሉም ይገባል። ይዘነመ ሶስተኛ ወአሊ ወሶሕቢህ በነብዩ ባልደረቦችም ላይ ይረጋገጥ። ሶላትና ሰላም በነብዩ ላይ በመላእክተኛው ላይ ስማቸው መሐመድ በነብዩ ላይ በረሱሉ ላይ ስማቸው መሐመድ በሆነው አሊ በተከታዮቻቸው ላይ ወሶሕቢህ በባልደረቦቻቸው ላይ ሰሐባ ማለት ደግሞ ነው? አንዳንድ ሰዎች መራአን ነብይ ብለው ይላሉ። ነብዩን ያየ ይላሉ። አይ ነብዩን ሳያይ እነ አብደላህ ብን ኡሚ መክቱም አዕማዎች ናቸው አይደል? ስለዚህ መለጤ ነብይ ነው መሆን ያለበት። ነብዩን በህይወት አግኝቷቸው ወአመነ ቢህ አምኖባቸው ወማተ አለል ኢማን እንዳመነ የሞተ የሆነ ሰሃባ ማለት ነብዩን አይቷቸው አግኝቷቸው ሳያምንባቸው በነ ዑመር ዘመን እስላምን ይተቀበላል። ይህንን ሙኸድረን ይሏቸዋል። ሙኸድረሞች ይሏቸዋል። ቆራጣ ምናምን እንደማለት ነው። ጎደሎ ወሳሕቢህ የዲን ጎደሎ አይደለም። የሰሐቢያነትን ማዕረግ ትንሽ ወሰሐቢ በባልደረቦቻቸው ላይ አለዚነ እነዚህ ሰሐቢዮችና የነብዩ ቤተሰቦች ሳሩ ሳሩ የተጓዙ የሆኑ ሳሩ የተጓዙ የሆኑ ለምን ቢኑስረቲ ዲኒ ዲኑን በመርዳት ላይ የተንቀሳቀሱ የሆኑ ሳሩ የተጓዙ ከፍተኛ እንቅስቃሴ ያደረጉ ህይወታቸውን ገንዘባቸውን በመስጠት ساروا የተጓዙ እንቅስቃሴ ያደረጉ بنصرة دينه دين الإسلام ን በመርዳት ላይ ምን አይነት ጉዞ ነው ያደረጉት? ሰይረን ሐሲሰን ፈጣንና ቀልጣፋ የሆነ እንቅስቃሴ ያደረጉ ማለት ነው። ሰይረን ጉዞን የተጓዙ ساروا የተጓዙ ሰይረን ጉዞን ምን አይነት ጉዞ? ሐሲሰን ፈጣን የሆነ ፈጣን ጊዜ ቀጠሮ አልሰጡ ዳዕዋ እንደተደረገላቸው ወደ ጂሃድም ሲጠሩ ሰይረን ሐሲሳ ወዓላ አትባዕህም እነሱን በተከተለ ላይ ሁሉ ይረጋገጥ ይህ ውዳሴና ሰላም የሚባለው በነብዩ ላይ በተከታዮቻቸው ላይ በሰሐቢዮች ላይ የተንቀሳቀሱ ዲነል እስላምን ለመርዳት እና ወአላ አትባዕህም እነሱንም በተከተሉ አለዚነ እነዚህ እነሱን የተከተሉ ማለት ሰሐቦችንና አሎችን የተከተሉ ማለት አለዚነ ወሪሱ ዒልመሁም የእነሱን እውቀት የወረሱ ማለት ነው። أتباع የሚባሉት أتباع የሚባሉት ወአላ አትባዕህም በተከታዮቻቸውም ላይ ይረጋገጥ الذين እነዚህ أتباع ኦች ورثوا علمهم የነብያቶችንና የሰሃቦችን እውቀት ወርሰው ለቀጣይ generation ያስተላልፋሉ። ወሪሱ ዒልመው ወልዑለማኡ ከዚህ በመነሳት ዑለማዎች ሊቃውንቶች ورثة الأنبياء የነብያት ወራሾች ናቸው። ሊቃውንቶች ዑለማዎች የነማን ወራሾች ናቸው? የነብያት ወራሾች ናቸው። ነብያቶች ደግሞ ለሚወርሱ ድርሃመን ወላ ዲናራ ብርና ወርቅ አይደለም ያወረሱት እውቀት ነው። ለዚህም ነው በእኛ ጊዜ አሁን ፈትረተ የዘመን ፈትራ ዘመነል ፈትራ የሚባል የለም። ዘመነል ፈትራ የሚባል የለም። ነብይ ተልኮ ከሞተ በኋላ ሌላ ነብይ እስከሚላክ ድረስ ኡማው ክፍተት ከተፈጠረ ዘመነል ፈትራ ይባላል። በዛን ጊዜ የሚሞቱ ሰዎች ተጠያቂ ላይ ሆኑ ይችላሉ። እኛ ጋር ግን ዘመነል ፈትራ የለም። ሌላዩ መልቂያማ ሁለት ሺህ አምስት ሶስት ሺህ ዓመትም አራት የሚቆይ ሀያ ዓመት የሚቆይ ዘመነል ፈትራ የሚባል ነገር የለም። በጅህልና ከጥያቄ ይድናል የሚባል ነገር የለም። ለምን لأن العلماء ورثة الأنبياء ዑለማዎች የነብይ ወራሾች ናቸው። እነሱን እየጠየቁ እነሱን እየተከታተሉ እየፈለጉ ከነሱ እውቀት እናያዙ። ተኝተንበት ከሆነ ግን እኔ ጃሂል ሁኜ ነው ላ አበደን ሀዳ ዑዝር አይሆንም። እኔ አላወቅኩምና ነው ስለ ሶላቴ ግን ስለ ሶላታችን እንኳን እናቅም። ሌላ ቀርቶ ሶላት በጣም አጭር ርዕስ ናት። አጭር ርዕስ ስንት ኮርስ እየወሰድን ስንት ነገር ስንጨፈጭፍ እያድን ስንት ሐንደውት እያነበብ ስለ ሶላት የሚያበላሽ የማያበላሽ እንኳን ተናሪ ይሄ ዑዝር ይሰጠዋል ቢባል ያስፈታል። ሰይል ለሌላ ወልዑለማኡ ዑለማዎች ወረሰቱል አንቢያ የነብያት ወራሾች ናቸው። አክሬም ቢህም አክሬም ቢህም ምን እንደ አላቃቸው ማለት ነው። እንዳ በትእዛዝ እንዳተረጉሙ አክሬም ቢህም አለቃቸው አይደለም። አክሬም ቢህም ተዓጅብ ሶስት የቀራችሁ ልጆች ታብታላችሁ። አክሬም ቢህም ምን እንደ አላቃቸው ዋሪሰን እነዛም ወራሾች ሲሆኑ ወመውሩሰን እነዚህኞቹም ተወራሾች ሲሆኑ ነብያቶችም ያለ ወራሽ አለመቅረታቸው ምን እንደሃላቃቸው አቤት ልቅና ይገርማል። ምን እንደሃላቃቸው ምን እንዲህ ተከበሩ አደረጋቸው። አክሪም ቢህም ጥያቄ አይደለም፣ ተዓጅብ መገረም መደነቅ ነው። አክሪም ቢህም ምን እንደሃላቃቸው ዋሪተን እነዚህኞቹም ወራሽ የሆኑ ዑለማዎች ዑለማዎች የወረሱት ብር አይደለም፣ ስልጣን አይደለም፣ ስም ዝና ምናምን ነገር አይደለም። የወረሱት የሚገርም ከአላህ ጋር የሚያገናኝ የሚገርም ሰንሰለት ነው። አክሪም ቢህም ምን እንደሃላቃቸው ዑለማዎችን ዋሪተን ወራሽ ሲሆኑ ህዝብ ሁሉ ህዝብ ተመርጠው የተወሰኑ ዑለማዎች የነብያትን ውርስ ይዘው መንቀሳቀስ سبحان الله። ነብዩ عليه الصلاة والسلام የተናገሩት ነገር አለ መዩሪድላሁ ቢ ኸይረን ይፈቂሁ ፊዲን አንድ ሰው አላህ ከመረጠው ከወደደው ከሰዎች መካከል ትኩረት ውስጥ ካስገባውና ከፈለገው ምን ያደርገዋል ዲን አልእስላምን ያሳውቀዋል በቃ خير እንደሻለት የምታውቀው هذا علامة ምልክት من يرد الله به خيرا يفقهه في الدين አላህ خير የሻለትን ሰው ስለ ዲኑ ያሳውቃል። خير ከሻለት በቃ ከዚህ ራሱ ምን استنباط የሚደረግ ነገር አለ። ምን من يرد الله به شرا አላህ شرا አያ ፈሆ በሪኡ ምን ሸር ከዚህ ውጭ ያለን ነገር አላህ ያሰበበት በሆነ አደጋ ተንኮል ውስጥ ሊያስገባው የፈለገን ሰው ደግሞ ከ دين እውቀት ከዲናዊ እውቀት አላህ ይገድላል። ምንም መስሚያ የለውም ጆር يأكل لحم አክሬም ቢህም ምን እንደሃላቃቸው ምን ተከበሩ አደረጋቸው ዋሪሶን እነዚህ ወራሽ ወመውሩሰን አማ ባዕድ ከዚህ በመቀጠል ይሄ ሶላትና እንትን መግቢያ ነው አማ ባዕድ ከዚህ በመቀጠል የምነግራችሁ ነገር ቢኖር አማ ባዕድ ያለውን ማናቸው የጀመሩት የተለያዩ ነቢያቶች ኹጥባ ሲያደርጉ ተጠቅመውታል ነብዩ አለይሂ ሰላቱ ወሰላም ኹጥባቸውም ሻሃዳ ወይንም ሶላት አለ ነብይ ካደረጉ በኋላ ዋናው ርዕስ ውስጥ ነው መግቢያ መሸጋገሪያ አድርገው ተጠቅመዋታል። ነብዩ አለይሂ ሰላቱ ወሰላም መጀመሪያ ተጠቀሟት ነብይ ነብዩላህ ዳውድ ናቸው ይባላል። አማ ባዕድ እንለው ከዚህ በመቀጠል የማሳሰባችሁ ነገር ቢኖር እንደሚከተለው ይሆናል። ፈሃዛ ይህ ኪታብ ይህ ብሉገል መራም ሙክተሰሩን አጠር ያለ ኪታብ ነው። ሙክተሰር ነው፣ አጭር ኪታብ ነው። ትልቅ ኪታብ አይደለም። ሙክተሰር ነው፣ አጠር ያለ ኪታብ ነው። መለስተኛ የሽተሚሉ ያካትታል ምንን አካቶ ያዘ ነው? ሙክተሰር ኪታብ ነው። መለስተኛ መጽሐፍ ነው። መለስተኛ መጽሐፍ ነው። ሙክተሰር ነው ማለት ሙጠወል አይደለም። ሙጠወል ከሆነ እነ ቡኻሪ እና ሙስሊም ብዙ ቮሉም ያላቸው ናቸው። هذا مختصر መለስተኛ ነው። የሽተሚሉ ያካትታል አላ ኡሱል አድላ መሰረታዊ ደሊሎችን የያዘው በውስጡ አላ ኡሱል አድላ መሰረታዊ ደሊሎችን ይዟል። መሰረታዊ ደሊል የምን ደሊል ነሁ ፈርድ ሲቀት ምን አልሐዲስያ ከሐዲስ የተወሰዱ መሰረታዊ ደሊሎችን ከሐዲስ የተያዙ አው ከሐዲስ የተያዙ መሰረታዊ ደሊሎችን አካቷል ስንል የሆነ የሚገባብን ነገር አለ። እያንዳንዱ ወርድ የሚያወጣው ነገር አለ። አላ ኡሱል አድላ መሰረታዊ ደሊሎችን አካቷል፣ አቅፎ ይዟል። አልሐዲስያ ከሐዲስ የተለቀሙ ከሐዲስ የተለቀሙ አቂዳን የተመለከተ ነው አይደለም። ሌል አህካም ሸርዕያ ሸርዓዊ የሆኑ የኢስላምን አህካሞች በውስጡ ያቀፈ የሆኑ ሐዲሶችን አካቷል። ሐረርቱ ይላሉ። ገብቷችኋል? ግልጽ ነው አይደል? ሐረርቱ አበጠርኩ ትላለህ። አማ አጣራሁ ተሕሪረን ማጣራትን አጣራሁ ባሊገን ከፍተኛ ደረጃ የሆነ ጥረት አድርገውበታል ማለት ነው። ብሉገል መራምን ካዘጋጁ በኋላ በሚገርም ሁኔታ ነው እንትን ያሉት አጣርተውታል። መግባት ያለበት ምንም የቀራቸው ነገር የለም። እዚህ ነው ታላቅ ዓሊም ታላቅ ደረጃ ሰጥቷቸዋል። ብሉገል መራም ሐረርቱሁ ምንድን ነው ያልኩት? አጣርቼዋለሁ። ተሕሪረን ማጣራት ባሊግ ተሕሪረን ያለው ተውኪድ ነው፣ ማጠናከሪያ ነው። ሐረርቱ አጣርቼዋለሁ። ተሕሪረን ማጣራት ባሊግን ጨመሩበት። ከፍተኛ የሆነን ማጣራትን ያደረኩበት ይሄን ኪታብ ደጋግመው ደጋግመው ደጋግመው እያነበቡ መግባት ያለበትን ሰነዱን መትኑን በጣም አበጥረውታል፣ አጥብተውታል ማለት ነው። ሐረርቱሁ ተሕሪረን ባሊግን ለምን መሰላችሁ እንደዚህ ያደረጉት? ሊየሲረ እንዲሆን ብዬ ነው። ማን መየሕፈዙ ይህን ኪታብ የሰመደደ ብሉገል መራምን የሰመደደ እንዲሆን ብዬ ነው አላማዬ። በጣም ያበጠርኩት ለዚህ ነው። ሚን በይኒ አቅራኒ በባሾቹ መካከል ናቢገን የመጠቀ ልጅ እንዲሆን ናቢገን ለምንድን ነው ሊየሲረ እንዲሆን ብዬ ነው። መየሕፈዙ ይህን ኪታብ የቀራ ብሉገል መራምን የቀራ ስለዚህ በቃ ሙሉን ታውቃለህ ማለት ይቻላል። በቃ ቡኻሪ ሙስሊም ብትቀራ ታላቅ ዓሊም ለመሆን እንጂ ስለ ዑልም በቃ ሊየሲረ መን የሕፈዙህ እሱን የሐፈዘው እንደሆን ምን በይኒ አቅራኒ በእድሜ አጋሮቹ መካከል በኩዮቹ መካከል ማለት ነው። አቅራን ማለት አንድ ባች የሆነ አቅራን ይባላል። በይኒ አቅራኒ በእድሜ ባቾቹ መካከል ናቢራን የመጠቀ ልጅ እንዲሆን ወየስተዒነ ቢህ በዚህ ኪታብ እንድታገዝ ነው። ማን አጣሊቡ ተማሪ አልሙብተድኡ ገና ጀማሪ የሆነ ተማሪ እንድታገዝበት እንድረዳበት ነው። እሱን እንዲረዳው ብዬ አለጥሬዋለሁ፣ አሳምሬ ይችን ከያዘ ከዛም በኋላ የዕልምን በር ገብቶበታል ማለት ነው። ወየስተዒነ ቢህ በዚህ ኪታብ እንዲታገዝ አጣሊብ ተማሪ አልሙብተዲ ጀማሪ የሆነ ተማሪ የጀማሪ ኪታብ ነው እንዴ እንዳትል ጨመረ። ምን አለ ወላ የስተግና አን ከዚህ በቃኝ አይልም። አራቂቡል አራቂቡ ፍላጎት ያለው እውቀት ፈላጊ አልሙንተሂ እውቀት የጨረሰ ሰውዬ ራሱ እውቀት የጨረሰው ሰውዬ ብሎ ገልመራምን መሞጠሉ አይቀርም። አካም ሲጠየቅ ብሎ መራም ላይ ምን ትላለች ብሎ መራም ብሎ ማየቱ መግለጹ አይቀርም ይሄ ኪታብ። ስለዚህ የጀማሪ ኪታብ ብቻ እንዳይመስላችሁ። ወየስተዒነ ቢህ እንዲታገዝበት ነው። አጣሊቡል ሙብተዲ ጀማሪ የሆነ ተማሪ ጣሊብ ማለት ተማሪ ነው። ወላ የስተግኒ አይብቃቃም ወይንም ደግሞ በቃኝ አይልም። አንሁ ከዚህ ኪታብ ራሱን አያገለም። አራቂቡ እውቀት ፈላጊ፣ አልሙንተሂ እውቀት ያጠናቀቀ ራሱ እሱ ራሱ ከዛ አይቃጣ። እሷ ትንሽ ኪታብ ናት የጀማሪዎችን አትብሎ ወደ ሌላ አይሄድም። ገፋችኋል? ግልጽ ነው። ልቀጥል። ወቀድ በየንቱ ግልጽ አድርግ ያለው ይላሉ አቀራር እንትኑን ሲነግርና ወቀድ በየንቱ ግልጽ አድርግ ያለው አድርጌያለሁ ያለው ይላሉ ወቀድ በየንቱ አብራርቻለሁ። አቂበ ኩል ሐዲስን ከእያንዳንዱ ሐዲስ በኋላ አብራርቻለሁ። መን አኽረጀሁ ማን እንደዘገበው ሚነል አኢማ ከአኢማዎቻችን እነማን እንደዘገቡት ተናግሬያለሁ ብለዋል። ወጠሁሩ ማኡሁ አልሕሉ መይተቱ ብለው ሐዲስ ቃለ ነቢ ሰለላሁ አን አቢ ሁረይራ ብለው قال النبي صلى الله عليه وسلم ብለው ሐዲሱን ከተናገሩ በኋላ رواه البخاري ومسلم متفق عليه ምን እያሉ ተናግረዋል። የዘገበውን ተናግሬያለሁ እያሉ وقد بينت ግልጽ አድርጌያለሁ عقب كل حديث ከየሐዲሱ መጨረሻ መን አኽረጀው ማን እንደዘገበው ምን ጣኢማ ከመሪዎቻችን ለምን ለምን ይሄን አደረኩኝ አይሻ እንደተናገረችው في البخاري ብለን ስንናገር በጣም ጥሩ ነገር አለ አይሻ ረዲየላሁ ዐንሃ እንደተናገረችው ሐዲሱ ሙስሊም ውስጥ እንደተረጋገጠው ምንጩ መነገር አለበት የግድ ሐዲስ ሲነገር ምንጩ መነገር አለበት ያንጓዜና ከነ ሮ እነ ሮ ይፈርስ እንኳን አላችሁ አይደል እንባ እነሱና ምንም እንደያዝ ከዳለከ ዲኑና ለየት የሚያደርገን ይሄ ነው። ዲን አልኢስላም ለየት የሚለው ሰነድ ምንጩን ይናገራል። ሌሎቹም ከምን ምንጭ እንደተያዘ ዲናቸው ዝም ብሎ በቃ ቅሷ መናገር እንጂ ምንጭ ምንጭ ባይኖር ኖሮ ቡኻሪ ሙስሊም ከሌ ከሌ አእማዎች እየመጡ ባይነገር ኖሮ ዲን አልኢስላም ቅሷ በቅሷ ነው የሚሆነው። ታውቃላችሁ ፈቀም ምን ቅሷ ስንትና ስንት ቅሷ አለ። ትክር የሚያደርግ ቅሷ አለ። ከንፈር የሚያስነቅስ የሚያስደስትም አለ፣ የሚያስለቅስም አለ። ግን የሚገርመው ውሸት ነው። ወቀድ በየንቱ ግልጽ አድርጌያለሁ። አቂበ ኩል ሐዲስ ከየሐዲሱ መጨረሻ ላይ መን አኽረጀሁ ምን አልአኢማ ከአይኑ ሰፊ እነማን እንደዘገቡት ለኢራደት ንስፍ ለኡማ ኡማውን ለመምከር ብዬ ነው። ኡማውን ለመምከር ነው። ወደ መጥፎ አቅጣጫ ወይንም ምንጭ የሌለው ነገር መሰረተ ቢስ ነገር ይዞ እንዳይሄድ ብዬ ነው። ለኢራደቲ ፈልጌ ንስህ ለኡማ ኡማውን ለመምከር ፈልሙራድ የተፈለገው ቢሰባዓ ረዋሁ ሰብዓ ካልኳችሁ ሐዲሱን ተናግሬ ሐዲሱ መጨረሻ ላይ ረዋሁ ሰብዓቱ የሚል ከተናገርኩ እነማን መሰሏችሁ? እነዚህ ሰባቱ ሰዎች አህመድ፣ ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ትርሚዚ፣ ነሳኢ ወብኑ ማጅህ ናቸው። እነዚህ ስድስቱ ናቸው። እነዚህ ሰባቱ ኢማሙ አህመድ፣ ኢማሙ ቡኻሪ፣ ኢማሙ ሙስሊም፣ አቡ ዳውድ፣ ትርሚዚ፣ ነሳኢ ወብኑ ማጅህ ናቸው። ታች በእንትን አውጥቶላችኋል የተወለዱበትንና ስማቸውን ሰባት ሰባቱ ዘገቡ ካልኳችሁ እነዚህ ናቸው። ወቢስክተቲ ረዋሁ ሲታ ስድስቱ ዘግበውታል ካልኳችሁ ደግሞ አንድ ቀንሷል ማለት ነው አይደል? ስድስቱ ዘግበዋል ካልኳችሁ ማ መን አዳ አህመድ ከአህመድ ውስጥ ያሉት ማለት ነው። አህመድ ሲቀር ማለት ነው። ራሁ ሲታ ካልኳችሁ አህመድን ብቻ ማውጣት ነው። ገብቷችኋል? ራሁ ሲተቱ ካልኳችሁ ይላሉ። አህመድን ብቻ ተውና ማን ማን የዘገበው ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ትርሚዚና ነሳኢ ወብኑ ማጃ ወቢል ኸምሰቲ ሩዋሁል ኸምሳ ካልኳችሁ ደግሞ ይሁን ሌላ ሐዲስ ደግሞ ዘግብና ሩዋሁል ኸምሰቱ አምስቱ ዘግበውታል ካልኳችሁ ማን ማን ናቸው? መን አደል ቡኻሪ ወሙስሊመን ሙስሊምና ቡኻሪ ውጭ ያሉት ማለት ነው። ሙስሊም ከሰባት ሙስሊምና ቡኻሪን ታወጡና አምስቱ ዘግበውታል ማለት ነው። ማን ማን ማለት ነው? አህመድ፣ አቡ ዳውድ፣ ትርሚዚ፣ ነሳኢ፣ እብኑ ማጃህ ኪታብ ላይ አስተያየም ላይ ምን አድርገዋል? ቡኻሪና ሙስሊም የቡኻሪና የሙስሊም ኪታብ ሶሒሐይን ይባላል። ዳውድ፣ ትርሚዚ፣ ነሳኢ፣ እብኑ ማጅህ ደግሞ ሱነን ይባላል። ኪታብ ውስጥ የኢማሙ አህመድ ደግሞ ሙስተድረክ ይባላል። ሙስተድረክ ነው የሚባል ሙስተድረክ የነ ኢማሙ ማሊክ መወጧል። ሶሒሐይን ከተባለ ቡኻሪ ሙስሊም ነው። ሱነን ከተባለ አራቱን ሱነኖችን የምታውቀው እነማን እነማን? የአቡ ዳውድ ኪታብ፣ የነሳኢ ኪታብ፣ የእብኑ ማጀህ ኪታብ የትርሚዚ ኪታብ እነዚህ ምን ይባላሉ? ሱኖኖች ይባላሉ። ኩቱበ ሲታ ስድስቱ ኪታቦች ከተባላችሁ እነማን ናቸው? ሁልፈሂሐይንና አራቱ ሱነኖች ማለት ነው። ኩቱበ ሲታ ቀርተሃል ይባላል። አዎ ኩቱበ ሲታ ቀርቷል ከተባለ ኦ አራቱ ሱኖኖች አቡ ዳውድን ቀርቷል፣ ትርሚዝይን፣ ነሳኢይን፣ እብነ ማጀህን ቀርቷል እና ደግሞ ሁለቱን ሰሒሐይንን ቀርቷል። ዋና መርጅዕ የሚሆኑ ሁለቱ ሰሒሐይኖች ናቸው። ረዋሁል ኸምሳ አምስቱ ዘግበውታል ካልኳችሁ ሐዲስ ገልጬ ከሐዲሱ በኋላ ረዋሁል ኸምሳ ካልኳችሁ መን ዐደል ቡኻሪ ወሙስሊመን ቡኻሪና ሙስሊምን ብቻ ማውጣት ነው ከሰባቱ ወቀድ አቁል አንዳንድ ጊዜ እላለሁ አምስቱ ሳልን አራቱና ከሌላችሁ ይችላል ይሄ አገላለጽ ነው ችግር የለም አምስቱ ካልኳችሁ ቡኻሪና ሙስሊምን ብቻ ታወጡና እነዛ አምስቱ ማለት ነው አንዳንድ ጊዜ አምስቱ ላልላችሁ ይችላል ግን አምስት የሚለውን የሚተካ ሌላ አገላለጽ እገልጻለሁ ምን አራቱና አህመድ ካሉ አምስቱ ማለት ነው በዚህ አይነት ሊገለጽ ይችላል አልገባችሁ? እነዚህ አልፎ አልፎ ወቀዳ ቁሉ አልፎ አልፎ ላለው አልአርባዓቱ አራቱና ወአህመድ አህመድ ሲጀመር ዘግቦታል እላቸዋለሁ። አምስቱ ማለት ነው በሌላ አገባብ ራሱ በዚህም ሊገልጽ እችላለሁ እያለው ወቢል አርባዓቲ አራቱ ዘግበውታል ካልኳችሁ ደግሞ ከሰባቱ አራቱ ዘግበውታል ካልኳችሁ ማን ማን ሲቀር ማለት ነው? መን አደ ሰላሰተል እወል የመጀመሪያዎቹ ሶስቱ ሲቀሩ ማለት ነው። የመጀመሪያዎቹ ሶስቱ ሲቀሩ ከሰባቱ ከሰባቱ የመጀመሪያዎቹ ሶስቱ ሲቀሩ ማን ማን ሲቀሩ አህመድ፣ ቡኻሪ፣ ሙስሊም ከነዚህ ውስጥ ያሉት አራቱ ዘግቦታል ማለት ነው። ከላይ ከተዘረዘሩት ሰባቱ የመጀመሪያዎቹ ሶስቱን ብቻ ማውጣት ነው። ወቢት ሰላሰቲ ሶስቱ ዘግበውታል ካልኳችሁ ደግሞ ሶስቱ ዘግበውታል ካልኳችሁ ደግሞ መን መን አዳሁም የመጀመሪያዎቹ ሶስቱ ሲቀሩና ወአደል አኺር የመጨረሻው አንዱ ሲቀር ማን ማን ማለት ነው ወቢሰላሰቲ ሶስቱ ዘግበውታል ካልኳችሁ ሐዲሱን እናገርና አን አቢ ሁረይረተ ረዲየላሁ ዐንሁ አን ነቢ ሰለላሁ ዐለይሂ ወሰለም ቃለ ከዛ ወከዛ ረዋሁ ሰላሳ ካልኳችሁ ማን ማን ማለት ነው? ስማቸው ባይዘረዘር እንኳ ታውቃላችሁ። እነዚህ ሰባቱ በውስጣችሁ ከያዛችሁ ከመጀመሪያ ሶስቱ ሲቀር መን አዳሁም አይ መን አደት ሰላሰተል ኡወል የመጀመሪያዎቹ ሶስቱ ሲቀሩ እና ወአደል አኺር አዳ ማለት ሲቀር የመጨረሻው አንዱ ሲቀር ማን ማለ ማለትም አህመድ፣ ቡኻሪ፣ ሙስሊምና ከመጨረሻ ኢብኑ ማጅህ ማውጣት ማለት ነው። ወቢል ሙተፈቅ አለይ ሙተፈቁን አለይ ካልኳችሁ ሐዲሱ መጨረሻ ላይ ሙተፈቁን አለይ ካልኳችሁ ማን ማን ማለት ነው? አልቡኻሪ ወሙስሊም ማለት ነው። ቡኻሪና ሙስሊም እንደዘገቡት ማለት ነው። ግድ ቡኻሪ ሙስሊም ተብሎ መጻፍ የለበትም። ሙተፈቁን አለይህ ነው። ቡኻሪና ሙስሊም ተስማምተውበታል ማለት ነው። ሁለቱ ላይ ያለ ይሄ የእሳቸው ህግ ነው። የእሳቸው rule ነው እንጂ ሌላ ሌላ ኪታብ ላይ ሂዳችሁ ሙተፈቁን አለ ይባል ቡኻሪና ሙስሊም ለማለት አይደለም። ሰውየው ኪታብ ሲያዘጋጅ የራሱን rule ማስቀመጥ አለበት። በቃ ሙተፈቅ አለህ የተባለ ቡኻሪና ሙስሊም ብቻ የዘገቡትን የዘገቡት ነው ተብሎ እንዳለ ሙሉ በሙሉ ጀነራል ሩል አይሆንም። ይሄ ኪታቡን ለጻፈው ሰውዬ ብቻ ነው። ሙተፈቅ አለህ ተነሳኢና ትርሚዚ የዘገቡትም ሊሆን ይችላል። ሰውየው ራሱ ኪታቡን ሲያዘጋጅ እንደራሱ rule አወጣጡ ቡኻሪና ሙስሊም ተስማምተውበታል ማለት ነው። ወቀድ ላአብኩር አንዳንድ ጊዜ ላልናገር እችላለሁ። ወቀድ ላአብኩር ላልዘረዝር እችላለሁ። መአሁማ ከቡኻሪና ከሙስሊም ጋር ሙተፈቁን አለይ ብቻ ብዬ ልሄድም እችላለሁ። ወቀድ ላአብኩር ላልናገራለሁ። መአሁማ ከቡኻሪና ከሙስሊም ጋር ገይረሁማ ከሁለቱ ውጭ ላልናገር እችላለሁ። ሌላ ሰው ዘገበው አልዘገበው ችግር የለም። ቡኻሪና ሙስሊም ዘገቡት ካለ አንድ ሐዲስ ትርሚዝይም ዘግቦታል፣ ነሳኢም ሰነዱን ጦሪቁን ለማብዛት ካልተፈለገ በስተቀር እንጂ ሐዲሱን ይበልጥ ጠንካራ ለማድረግ ቡኻሪ ሙስሊም ዘግቦታል ከተባለ ይበቃል። በቃ هذا رواه البخاري ومسلم ومصر عليه ከተባለ አቡ ዳውድን ዘግቦታል ምንም አያደርግም ማለት ቡኻሪና ሙስሊም ተዘግቦታል ሐዲሱ صح وما عدا ذلك ከዚህ ውጭ ያለው ለምሳሌ አንድ ቢዘግበው ከሰባት በላይ ቢዘገብ ዘጠኝ ዑለማ ኢማዎች ቢዘግቡት ወማ አዳ ዛሊክ አሁን ካስቀመጥኩልህ ሩል ውጭ ያለው ፈሆ ሙበየኑን በግልጽ ተቀበልሃል። ዘጠኙ ዘግበውት ከሆነ ረዋሁ ሰብዓቱ ብሎ ወማሊክ ሊለን ይችላል። ሩዋሁ ሰብዓቱ ይልና ሌሎችም ሊጨምር ይችላል። ዝርዝር አስቀምጧቸዋል። አንድም ብቻ ከሆነ የዘገበው ሁለትም ከሆኑ የዘገቡት ለምሳሌ ነሳኢና አቡ ዳውድ ዘግበውት ከሆነ ለሁለት አላስቀመጠልን ማለት ሶስት ካልኳችሁ ከልዬ ሁለት ካልኳችሁ ከሌና ከሌ አላለም አይደል? ሁለት ከተባለ ማን ማን ናቸው? ሁለት ከተባለ አልተነገረንም ማለት ሁለት ከሆኑ በስም ይቀመጣሉ። ረዋሁ አቡ ዳውድ ወነሲ ተብሎ ማለት ነው። አላዋላስ ግልጽ ነው እና ደግሞ ከኪታቡ ጋር የሆነ እንትን እንዳሰብ ካልገባችሁ ይዝለሉ ሰው ፈጥባ ስለዋል ወሰመይ ከየምኩት ይላሉ ኪታቡ ኪታቡን ከጻፍኩ በኋላ ይህን የሚል ስያሜ ያወጣሁለት ብሉጉል መራ ምንኞት መድረሻ አልኩ ምን አድለትል አህካም ለአህካም ደሊሎችን የያዘ የሆነ ብሉጉል መራም ምንኞትና ፍላጎት መድረሻ ብየዋለሁ ይላሉ። ምኞት ያደርጋል በጣም ፍላጎትን ያደርጋል ያደርጋል በጣም ወላሂ አላህን ወላሁ እንዳትል ወላሂ አላህን object ነው ወላሂ object ነው ቀድሞ የመጣ object ነው አስአሉላህ ነበር ግን ወላሂ object ኡን ቀድሞ ያመጡት የሆነ ትርጉም አለው እንደነሁዬ limit ነው ወላሂ አላህን ብቻ አስአሉ እጠይቀዋለሁ ለምነዋለሁ አላህን ብቻ ወላሂ አላህ አስአሉ አስአሉ ያለው ወላሂ ያለው object ነው አስአሉ ያለው subject ና verb ነው እኔ እጠይቃለሁ አላህ አንጠይቀዋለሁ object ነው ወላሂ አስአሉ አላህን ብቻ ጠይቀዋለሁ። አላ የጀአለ እንዳያደርግ ጠይቀዋለሁ። ማዓሊምና ያወቅነውን የተማርነውን የቀራነውን ማዓሊምና ያወቅነውን አለይና በእኛ ላይ ወባላ ኪሳራ እንዳያደርግብን አላህ አላህ ኪሳራ እንዳያደርግብን የምንጠቀምበት እንዳያደርገን ተጠይቀዋለሁ አሉ። አሚን አየርዙቀና እንዲረዝቀን እንጠይቀዋለሁ። አልዓመለ ተግባርን እንዲረዝቅ والله اسألوا ألا يجعل انداد الكبن ما علمنا يوقنهم علينا بنيا لا يوبالا اتخارا من انداد الكبن وأن يرسقنا اندو وفقنا العمل سران برزقنا بما يرضي استستو نجر لا اندا استمارا بما يرضي الله بما استستو نجر لا بتكبار لا اندنا ولو اندو وفقنا فتأيقوا الله سبحانه وتعالى راتي تجربوا لحيالو في قصر كتاب الطهارة كتاب الطهارة ثلاث ጽዳት እንመለከታለን ኪታቡ አጠሃራ ባቡ አልሚያ ኪታቡ ጠሃራ በጦሃራ ኪታባቸውን ለምን ጀመሩት ከተባለ እነ ቡኻሪ ቢአልኢማን ኢማን ብለው ነው ኪታባቸውን የጀመሩት ወላኪን صاحب البلوغ المرام بدأ كتابه بكتاب الطهارة በጦሃራ ጀመረው ለምን لأن الطهارة أول كل شيء طهارة ማለት የሁሉም ነገር መነሻ መጀመሪያ ነው ለምን فهي متعلقة بالصلاة ሶላት ጋር ትያያዛለች አላህ ኢስላምን ከሰጠን በኋላ በዕደ ሸሃደተይ የተግባር የስራ መጀመሪያ ማናት? አሶላት ናት አይደል? አሶላት ናት። ሶላት የሁሉም መጀመሪያ ናት። የሶላት መጀመሪያው ደግሞ ምንድን ነው? አጧሃራ ሚፍታሁ አሶላት የሶላት መክፈቻ ነው። ለዚህ ነው ጧሃራ መጀመሪያ መነሻ ያደረጉት። ስለ ንጽህና ለቦታ ሊሆን ይችላል፣ ለልብስ ሊሆን ይችላል፣ ውዱ ለምናደርግበት ውሃ ሊሆን ይችላል። ጧሃራ ባቡ አልሚያ ውሃዎችን እንመልከት። ባቡ አልሚያ ውሃ ውሃዎች ሚያ የማ ፍሉራል ውሃ ይጀመራል እንዴ ፍሉራል አለ እንዴ ውሃ ወገይሩ ማዕዱድ ቁጥር የሚገባው ነገር አይደለም አይደል ለምን ውሃዎች አሉ باعتبار ወተር ፍሉራል ፍሉራል ይገባል በሚይዘው ዕቃ በሚይዘው ዕቃ አዎ ቢዕቲባሪ አንዋዒህ ነው የውሃውን አይነት የዝናብ ውሃ አለ የጎርፍ ውሃ አለ የምንጭ ውሃ አለ ሐይቁ አለ ምን ውሃ አለ የውሃዎች አይነቶቹን አይቶ እቃዎቹን አይቶ ማሻአላህ ባቡ አልሚያህ ስለ ውሃዎች عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم في البحر ابو هريره بزجبت حديث رضي الله عنه قال قال رسول الله صلى ነቢዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ስለ ባህሪ ስለ ባህር ውሃ ሲናገሩ ስለ ባህር ውሃ ሲናገሩ ስለ ባህር ስለ ሀይቅ ወይም ደግሞ ስለ ውቅያኖስ ሲናገሩ ነብዩ አለይሂ ሰላቱ ወሰላም እንዲህ ብለው ተናግረዋል። ሆ ባህርማ አሉ ነብዩ አለይሂ ሰላቱ ወሰላም አጠሁሩ ማኡሁ ውሃው ራሱም ንጹህ ሌላንም የሚያጸዳ ነው። አልሕሉ መይተቱሁ ውስጡም የበከተው ሐላል ነው ብለው ነብዩ አለይሂ ሰላቱ ወሰላም ባህርን ገልጸውታል። ባህርን ባህርና ነህር ይለያያል ባህርና ነህር ይለያያል ነህር ጅረት ነው ፈሳሽ ነው ባህር ደግሞ እንዳለ የትኛው ነው የማይንቀሳቀስ ማለት ነው ባህር ባህር ሐይቅም ሊሆን ይችላል ብለዋል ባህር ውቅያኖስም ይሆናል البحر الأطلنطي ስለ ባህር ነብዩ አለይሂ ሰላቱ ወሰላም ተጠይቀው ነው ይሄ ሐዲሱን ቆርጠው ነው ያመጡት አሊም ሐዲሱ ማሟያ ምንድነው ሰሃቢዮች በባህር ላይ ለንግድ ሲንቀሳቀሱ ጨዋማ ነው። ባህር ማለት ጨዋማ ነው። የሚይዙት የመጠጥ ውሃ የተወሰነች ውሃ ይዛሉ። በቃ በባህሩ ላይ እየተንቀሳቀሱ እያለ በመርከብ ሲጓዙ የግድ ሶላት ይደርሳል። ባህሩ ላይ ያሉ ውዱ አድርገው መስገድ አለባቸው እና ነብዩን አለይሂ ሰላቱ ወሰላም እንዲህ ብለው ጠየቋቸው። ያ ረሱላህ እኛ የምንዛት የመጠጥ ውሃ አለች ትንሽ፣ እሷን ውዱ ብናደርግባት ይጠማናል በባህሩ ውሃ ጠልፈን ጠልፈን ከነሱ እንዳን ከሱ እንዳናደርግ እንዳንጠቀም ደግሞ ጨዋማ ነው። ስለዚህ በባህሩ ውሃ ውዱ ማድረግ ይቻላል አላቸው። የባህሩ ውሃ ምን ስለሆነ ነው? ጨዋማ ስለሆነ ነው። ይህን ብለው ሲጠይቋቸው ነብዩ አለይሂ ሰላቱ ወሰላም ይሄማ እኮ አሉ ሆ ባህር እኮ አጦሁሩ ማኡሁ ውሃው ንጹህ ነው አሉ። ጦሁርና ጧሂር ይለያያል። ጧሂር ማለት ንጹህ ነው አይነጅስም ማለት ነው። ለመታጠቢያ ግን አይሆንም። ለምሳሌ እርሾ ውሃን የሚመስል የታጠቡበት ምናምን ውሃ የሚመስል አይነጅስም ቢነካ ግን ለመታጠቢያ አይሆንም። ጣሂር ይባላል ጦሁር ማለት ግን በጣም ራሱም ንጹህ ነው፣ ሌላን የሚያጸዳል ማለት ነው። ሆ ባህር እኮ ማለት አጥሁሩ ማኡ ውሃው ንጹህና የሚያጸዳ እኮ ነው። አልሕሉ መይተቱ ውስጡ የበከተውም ራሱ ሐላል ነው ብለው ነብዩ አለይሂ ሰላቱ ወሰላም ተናገሩ። ሌላ ተጨማሪ information ሰጥተዋቸዋል። እነሱ ሰሃቦች የጠየቁት ምንድን ነው? በባህር ውሃ ውዱ ማድረግ እንችላለን ምክንያቱም የምንዛት ትንሽ ውሃ ውዱ ብናደርግባት ይጠማናል። በባህሩ ውሃ ውዱ ማድረግ እንችላለን ወይ ብለው ነው የጠየቋቸው። አዎ ባህር እኮ ውሃው ንጹህ ነው፣ እንደውም ውስጥ የበከተውም ራሱ ሐላል ነው ብለው ተጨማሪ information ሰጧቸው። ፈትዋ የሚጠየቅ ሰው አንድ ነገር ከተጠየቀ እሷኑ ብቻ አይደለም መመለስ ያለበት ከቻለ ተያይዘው የሚመጡ እንትኖችን ራሱ ግልጽ ማድረግ እንዳለበት ይችን አንድ መንበያ ያድርጓታል ዑለማዎች። አጠሁሩ ማእሁ ውሃው ንጹህና ሌላን የሚያጸዳ ነው። አልሕሉ መይተቱ በክቱም ሐላል የሆነ ነው ውሃው ውስጥ ማለት ነው። ስለ ባህር ሲናገሩ ነብዩ አለይሂ ሰላቱ ጀነት ውስጥ ባህር ነው ነህር ነው ያለው የሚጠጣ ነህር ነው ያለው ተጅሪ ሚን ተሕቲሃ አንሃሩ ባህር የበር ተቃራኒ ነው። በር የብስ ነው። ባህር ደግሞ የቂያመት ዋይት ማለት ነው። ባህር ፕሉራሉ አብሑር ይሆናል። ሰብዓተ አብሑር ይላል። ቢሃሪ ቡሑር በሶስቱም ፕሉራሉ ይፈጠራል። አልሕሉ መይተቱ በቅቱም ሐላል ነው አሉ። እዚህ ላይ እንመልከት። አልሕሉ መይተቱ በቅቱ ይበቃል ማለት ምን አይነት ምን አይነት ነው? ውሃ ውስጥ ያሉ እንስሶች ሁሉ ይበላሉ። አራቱ አይማዎች ምን ብለዋል? ኢማሙ አቡ ሐኒፋ ኢማሙ አቡ ሐኒፋ ውሃ ውስጥ ያሉ አሳዎች ብቻ ሐላል ናቸው ይላሉ። አሳ አሳ በአይነቱ ሀያም አይነት ይሁን አርባ መቶም አይነት ይሁን አሳ ይበቃል ነው እነ ሻርክ እነ ዶልፊን የመሳሰሉት እነ ቲምሳህ እነ አዞን ይመስል እነ ቢስዳዕ እንቁራሪትን የመሳሰሉ ወይንም ደግሞ አስተዕለቡል ማኢ ውሃ ውስጥ ያለ እባብን የሚኖር እባብን ይመስል ፈረሱ አልባህር ባህር ውስጥ ያለ ፈረስን ይመስል ነው ጉማሬ የመሳሰሉት አይበቃም ያሉት ኢማሙ አቡ ሐኒፋ ምንድን ያሉት አሳው ብቻ ሐላል ነው ውስጡ የሞተው አሳ ብቻ ሐላል ነው አንድ ኢማሙ አህመድ ደግሞ ባህር ውስጥ ያለ ሁሉ ይቻላል ያሉ ይቻላል ምን ሲቀር ኢለ ቢፍዳ እንቁራሪት ሲቀር ወሰዕለብ ወሱዕባን እባብ ሲቀርና ወቲምሳህ አዞ ሲቀር ከነዚህ ከሶስቱ ውሃ ውስጥ ያለ ነዋሪ ሁሉ ይበላል ነው ኤሊም ቢሆን ውሃ ውስጥ የሚኖር ውሃ ውስጥ የሚኖር ውሻ ቢመስልም ውሃ ውስጥ የሚኖር ከርከሮ ቢመስል ውሃ ውስጥ የሚኖር ካለ ሰው ቢመስል ራሱ መብላት ይቻላል ሁሉም ነገር ነው ሲምታህ ሶስቱን ሲቀምና ያሉት ኢማሙ አህመድ፣ ኢማሙ ሻፍዕይና ኢማሙ ማሊክ ደግሞ ውሃ ውስጥ ያለ ሁሉ ይበላል። አዞም ይበላል፣ ዘንዶም ይበላል። ውሃ ውስጥ የሚኖር ከሆነ ውጭ ኖሮ ውሃ ውስጥ የሚኖር አለ ሁለት ቦታ የሚኖር እንዳትሉ፣ ውሃ ውስጥ የሚኖር መሆን አለበት የግድ ኢማሙ ሻፊዒ እስቲስና ብሎ ነገር የለም። ለምን ነብዩ አለይሂ ሰላቱ ወሰላም ሲናገሩ exceptional የተናገሩት ነገር የለም። አልሂሉ መይተቱህ ነው ያሉት። ውስጡ የሞተው ሐላል ነው ባህር ብለዋል። ውስጥ ይሞት ውጭ የሚኖር ውስጥ ገብቶ ቢሞት አይቻልም። ይሄን ውስጥ የሚኖር መሆን አለበት። ይግል ውስጥ የሚኖር መሆን አለበት። ውጭ ላይ የሚኖር ውስጥ ገብቶ ትን ብሎት ቢሞት ይበቃል ማለት አይደለም። ኢማሙ አቡ ሐኒፋ ምንድን ነው እ እ አሳው ብቻ ነው የሚበቃው ቢአንዋር እሺ ኢማም አህመድ ምንድን ነው ያለው? አላሰፋባችሁም። ጠበብ አድርጌ ነው የማቀራችሁ። ይሄ የሚበዛው እኮ ለዚህ ነው። አዞ እንቁራሪትና እባብ ሲቀር እንቁራሪትና እባብ ሙስተኽበት ናቸው አሉ፣ ቆሻሻዎች ናቸው። ቲምሳህ አዞ ደግሞ የማይበላበት ምክንያት ስጋ በል ነው፣ ክራንቻ አለውና አይበላም ማለት አንተ ያለውና ይበቃል ማለት ኢማሙ ሻፊዒና ኢማሙ ማሊክ ደግሞ ምንድን ነው ሁሉም ይበላል፣ ሁሉም ይበላል። ውሃ ውስጥ የሚኖር ሁሉ በቃ ተግባብተናል አክረጀሁ ለአርባ አራት ዘግበውታል። እነማን እነማን እንደሆኑ ይኸው እንጂ እነማን እንደሆኑ ፈጥልቡ እንደ ኪታቢኩም ወብኑ አቢ ሸይባ እብኑ አቢ ሸይባም ዘግበውታል ይህን ሐዲስ ወለፍዙ ለሁ ለፍዙ የተሳቸው ነው አገላለጹ ማለት ነው አረፍተ ነገሩ ወለፍዙ ቃሉ አረፍተ ነገሩ ለሁ የብኑ ሸይባን የብኑ አቢ ሸይባን አራቱ ዘግበውታል። ማዕነውን የያዘን ዘግበዋል። ትርጉሙ ተመሳሳይ የሆነ ዘግበዋል። ወላኪን የአረፍተ ነገሩ አቀማመጥ የማን ነው? የብኑ አቢ ሸይባ ወሷህ ብኑ ሁዘይማ እብነ ሁዘይማ ሐዲሱ በጣም ሰሒህ ነው ብለዋል። ወትርምዝዩ ትርምዝዩም ሐዲሱ ሰሒህ ነው ብለዋል። ወረዋሁ ማሊክ ማሊክም ዘግበውታል። ወሻፍዕዩ ሻፍዕይም ዘግበውታል። ወአሕመዱ አህመድም ዘግበውታል። በጣም ብዙ ዑለማ ነው የዘገበው። ረዋሁል አርባዓቱ የሚለውን ሩሉን ተከተላችሁ ትሄዱና ሌላው በስም ተዘርዝሮላችኋል። እነዚህ ሁሉ ዘግቦታል ያን ሐዲስ ሐዲሱ ሰሂህ ነው ሐዲስ ስለዚህ የፈለግነው አሁን ምን መሀል ሻሂዳችን ምን አልሐሉ መይተቱ ያለው ነው የምንፈልገው አይደለም የባህር ውሃ ጨዋማ ውሃ ምንድነው ማለት ነው ጧራ ልብስ ማጠቢያ ይሆናል ውዱ ማድረጊያም ይሆናል ገላ መታጠቢያ ሁሉንም ነገር ይሆናል ማለት ነው ከብዳቸው ነበር ይሄ ከብዳል እንዳትሉ ሰሃቢዎች ተጨናንቀው ነበር ጨዋማ ውሃ ውዱ ማድረግ ይቻላል ወይ ጥያቄ ውስጥ ገብተዋል ነበር። ይሄ ያስጠይቃል እንደ እንዳትሉ ሁሉም በማያውቀው ጃሂል وعن ابي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام እንዲህ ብለዋል ان الماء ውሃ ان الماء ውሃ ጠሁሩን ጠሁር ነው ንጹህ ነው ሌላንም ያጸዳል ውሃ ላ ዩነጅሱ ሸይኡን ምንም ነገር አይነጅሰውም ውሃ ውሃ አይነጅስ ላይ እክትላፍ العلماء እናመጣለን ان الماء ውሃ ጠሁሩን ንጹህና ሌላን የሚያጸዳ ነው። ጧሂርና ጠሁር ይለያል ብለናል አይደል? ጧሂር ማለት ምን ማለት ነው? ወተት ጧሂር ነው፣ ጠሁር ነው። ጧሂር ወተት ጧሂር ነው። ወተት ጧሂር ነው። ጧራ ነው ማለት ነው። ጠሁር ግን አይደለም፣ ሌላን አያጸዳም። ገላ አይታጠቡበትም ወይም ደግሞ ወዲያ አይደረግበትም። ጠሁር ማለት ንጹህ ነው፣ ሌላንም የሚያጸዳ እነል መአ ውሃ ጠሁሩን ንጹህ ነው። ሌላ ምንም ያጸዳል። ላይነጅሱ ሸይኡን ምንም ነገር አይነጅሰው። አخرجው 30 ሶስት ዘግበውታል። ወሶሃ አህመድ አህመድን ዘግበው አህመድ ሐዲሱ በጣም ሰሂህ ነው ብለዋል። ምን ሐይስ ሰነድ ካየን ማለት ነው። ሙፍረዳተል ሐዲስን ማየን ዑለማው ዘንድ ከመጣን የተለያዩ አመለካከት አለ። ውሃ ይነጀስም አሁን ትንሽም ብትሆን አዎ አይነጀስም። ቁለቴን መሆን አለበት የለበትም። እዛኛው ሐዲስ ጋር ጀምዕ እናድርገዋለን። ውሃ አይነጀስም ብላችሁ ያዙ። ውሃ አይነጀስም እነልማአ ላ ዩነጅሱሁ ሸይኡን ምንም ነገር አይነጅሰው። ወይም ደግሞ ምን ብለዋል ዑለማዎች إن الماء ال ያለው ال العهدية ናት። إن الماء ያ ማለት ነው። ይሄ ሐዲስ ምን በመባል ይታወቃል? ቢዕሩ ቢዳዓ በመባል ማኡ ቢዕሪ ቢዳዓ በመባል ይታወቃል። ሐዲስ ሐዲሱ ቢዕሪ ቢዳዓ በመባል ይታወቃል። ያውሃ ምንም አይነጅ አይነጅሰውም ብለው ተናገሩ። ነብዩ የተጠየቁት ጥያቄ አለ። የተለያየ ቆሻሻ ይጣልበታል። መዲና ውስጥ ያለች ኩሬ እንትን ውሃ ማቆሪያ ቦታ የሆነች በጣም አነስተኛ ቦታ ቆሻሻ ምናምን ነገር ይጥሉበታል። يا رسول الله ቢሩ ቢዳዓ ቢዳዓ የምትባለው ጉድጓድ ውስጥ ያለው ውሃ ነጃሳ ነው እንዴ ብለው ጠይቀዋቸው፣ ኦ إن الماء ያ ውሃ ለምን ال? definite article ናት አይደል? ال ማለት ያ ማለት ነው የምናውቀው ማለት the man ያለው the man ያ ሰውዬ ነው የምናውቀው እኔ እናንተ ال ከገባበት ያ ውሃ ነው የምንለው ስለዚህ ያ ውሃ ቢዕረ ቢባአ እንጂ ማንኛውንም ውሃ አይዝም የሚል ምላሽ ሰጥተዋል። ወላኪን እንደዛ አሳጥሮ ማስፈረቱም ደግሞ አይቻልም፣ ደሌለ ግድ ይጠይቃል። ከፊትም ይህንን የሚያብራራልን ሌላ ሐዲስ አለ። እነልማ ውሃ ጠሁሩን ላዩነጅሱሁ ሸይ ትንሽም ቢሆን ብዙም ቢሆን ሁለተኛና ሶስተኛ ሐዲስ ጋር ጀምዕ እናደርጋቸዋለን። ወአን አቢ ኡማመተ አልባሂሊ አባ ኡማመተ አልባሂሊ የሚባሉት ሰሐቢ ረዲየላሁ ዐንሁ ቃል እንዲህ ብለዋል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ አሉ። ኢነል ማአ ውሃ ላ ዩነጅሱ ሸይኡን ምንም ነገር አይነጅሰውም። ኢላ ማ ገለበ የቀየረ ሲቀር አላሪህ ሽታውን የቀየረ ሲቀር ወጣዕሚህ ጣዕሙን ወለውኒህ መልኩን የሚቀይር ነገር የገባበት እንደሆነ ሲቀር ነጃሳ እሱም ነጃሳ ሆነ ነጃሳ ሆኖ ማለት ነጃሳ ሆኖ እነል ማአ ውሃ ላይ የነጅሱ ሸይ ምንም አይነጅሰው የኩባያ ውሃ ቢሆን የኩባያ ውሃ ቢሆን አይነጅስም ለምሳሌ ሽንት ቢፈናጠርበትና ቢገባ ትንሽ ዕቃ ይዘህ ገብተህ ቢፈናጠርበትና ቢገባ ጣዕሙ ካልተቀየረ መልኩ ካልተቀየረ ሽታው ካልተቀየረ አይነጅስ። ይህንን ነው ራጂህ ያደረጉት። ውሃው ትንሽም ቢሆን ዱነል ቁለተይን ፈውቀል ቁለተይን የሚባለው ቁለተይን የሚለውን ሐዲስ ضعيف አድርገውታል። ግራ በሰነድም መትንም አለበትና አልተቀበሉትም። እና ኢማሙ ሻፊዒ ተቀብለውታል ፍቃዎች ግን ያልተቀበሉታል። ኢማሙ ሼኹል አልባኒ ሐዲስ ሶሂህ ነው ብለዋል። ولكن ይህንኛው ነው ራጂ አድርገው እነ ኢብኑ ተይሚያ እነ ኢብኑ ቀይም የተቀበሉት። ውሃ አይነጅስ ተግባብተናል አይደል? ውዱ ስታደርግ የሆነ ነገር ተፈናጥሮ ቢገባበት ውሃው የግድ አንድ እንትን መሆን አለበት፣ በርሜል ሙሉ መሆን አለበት የሚባል ነገር የለም። لا ينجسه شيء ምንም አይነጅሰውም ኢላ ማ ገለበት የቀየረና የለወጠ እንደው ሲቀር አላሪህ ሽታውን የሚቀይር ነገር የገባበት እንደው ሲቀር ወጣዕሚ ጣዕሙንም ወለውኒ መልኩንም ገብቷችኋል። የግድ እነዚህ አውሳፎች መቀየር አለባቸው። ሐዲሱን ስንመለከተው ሐዲሱን ስንመለከት እነል ማአ ላ ዩነጅሱ ሸይኡን ያለው ሶሒህ ነው። ኢላ ማ አላ ሪህ ወጣዕሚህ ወለውኒህ የሚለው ደግሞ ضعيف ነው። አንድ ሐዲስ ላይ እኮ ነው። አንድ ሐዲስ ላይ بعض الحديث صحيح ነው፣ بعض الحديث ضعيف ነው። ለምን መሰላችሁ? እነል ማአ ላ ዩነጅሱ ሸይኡን ያለው ሶሒህ ነው የተባለው አባ ሰዒድን ኹድሪ የዘገቡት ሐዲስ ላይ ስላለች ነው፣ ቁጭ ስላለች እንጂ ይሄ ሙሉን ضعيف ነበር። ይሄ ሐዲስ ضعيف ነው፣ ግን አቡ ሶሒህ ነው። ምን እስከሚለው ድረስ ሶሒህ ነው። እነል ማአ ላ ዩነጅሱ ሸይኡን እስካለው ድረስ ሶሒህ ነው። ላይ ስለተዘገበ ላይ ነው ሐዲስ ላይ ኢላ ማ ገለበ አላ ሪህ ወጣዕሚ ወለውኒህም ضعيف ነው ضعيف ነው። ከተቀየረ ምንም ቢቀየርም አይነጀስም ማለት ነው? አአ አይደለም። በኢጅማዕ ግን ሰርተዋል ዑለማዎች። ኢጅማዕ አልዑለማ ግን አለ። ዑለማ ሁሉ ኢጅማዕ አድርጓል። ውሃ መልኩ ከተቀየረ፣ ጣዕሙ ከተቀየረ፣ ሽታው ከተቀየረ ይነጀሳል። ፈውቀል ቁለተይንም ይሁን ዱነል ቁለተይንም ከሁለት ቁለት በላይ ይሁን ከሁለት ቁለት በታች ይሁን ይነጀሳል ይነጀሳል። ኢጅማዕ ነው ያለው። ሐዲስ አለ? አይ ሐዲሱ ይሄ ነበረ፣ ሐዲሱ ግን ضعيف ነው። እብኑ ተይሚያ እዚህ ላይ ምን ብለዋል? ረህመቱላሂ ዐለይህ አይ ኢጅማዕ አልዑለማ አለበት ካል የግድ ነፍስ መኖር አለበት ነፍስ አለ ማለት ነው ብለዋል። ወይ ይሄ ሰሂህ መሆን አለበት ወይ ነፍስ አለ እንጂ ኢጅማዕ አልዑለማ ዝም ብሎ አይገኝም ቢላ ነፍስ ብለው ተናገሩ። ስለዚህ إن الماء لا ينجس شيء وها من ما ينجسهم إلا ما غلب على الحيث وطعمه ولونه أخرجه ابن ماجه ابن ماجه حديث تجبوتا وضعفه أبو حاتم أبو حاتم حديث በጣም ضعيف ነው ብሏል። ዑለማዎችን ضعيف አድርገውታል ሐዲስ እሺ ስለዚህ ውሃ ምን ከሆነ ብቻ ነው የሚነጀሰው? አይ ብዙ ጊዜ ይሄ ነገር የሚታየ ለምሳሌ የወፍ ወፎች አንዳንድ ጊዜ ያርበታል አይደል? ውሃ ውስጥ ሊል ይችላል። ውሃን ታያትና ይሄ ቁለተኝ ነው በርሜል ሙሉ ከሆነ ይሄ ቁለተኝ ይሆናል፣ አይነጀስም። ይሄ ከሆነ ይነጀሳል። ምን የሚል ህክም ውስጥ ልንገባ እንችላለን። በኩባያ ቢሆን ራሱ መልኩ እስካልተቀየረ ጣሙ እስካልተቀየረ ምን እስካልተቀየረ ድረስ አይነጭስም። ትንሽ ቢሆንም እንኳን እሱን ትተህ በታይም አድርገለት እየጠየቃችሁ እ አይ አንዱ ሶስቱም አንድ ላይ መገኘት አለባቸው ማለት አይደለም። አንዱ አንዱ ከተቀየረ የሚገርመው ደግሞ እነዚህ ሶስቱ የሚቀየሩ አውሳፎች ባህሪያቶች የሚገባው ተጨማሪ እዛ ውስጥ የገባው ነገር ነጃሳ መሆን አለበት። መጀመሪያ ወተት ጨምረህበት መልኩ ሊቀየር ይችላል፣ ጣዕሙም ሊቀየር ይችላል፣ ሽታውም ሊቀየር ይችላል። አይነጀስም። ጦሁርነቱ ይቀራል እንጂ ከጧሂርነት አይነጀስም። የሚገባው ነገር ምን መሆን አለበት? መጀመሪያ ነጃሳ መሆን አለበት። መጀመሪያ ነጃሳ መሆን አለበት። እናም ደግሞ ሶስቱ አውሳፎች የግድ በአንድ ጊዜ መቀየር የለባቸውም። አንድ ገባ ያው አንዱ ከተቀየረ ያው ሰባት መቶ ስንት ነው? እንትኗ ላይ ታፏ ላይ ይገኛል። ታፍ ያላችሁ አለ መጨረሻ አካባቢ ወልቁለቴን የሚለው ሐዲስ ላይ መግደል وللبيهقي ለሼኹል በይሐቂ የተረጋገጠ ሌላ ሐዲስ አለ። ምን الماء ውሃ طهور ንጹህና የሚያጸዳ ነው። إلا إن تغير ريحه ሽታው የተቀየረ እንደሆነ ሲቀር أو طعمه ጣዕሙ የተቀየረ እንደሆነ ሲቀር أو لونه መልኩ የተቀየረ እንደሆነ ሲቀር በምን بنجاسة ነጃሳ تحدث فيه ከውጭ ገብቶበት ተሕዱሱ ፊህ ውስጥ የምትከሰት የምትገባ ነጃሳ በዛ መልኩ ጣዕሙና ሽታው የተቀየረ እንደሆነ አልማኡ ውሃ ጠሁሩ ንጹህና የሚያጸዳ ኢላ እን ተቀየረ ሽታው የተቀየረ እንደሆነ ሲቀር፣ አው ጣዕሙ ወይ ጣዕሙ፣ አው ለውኑ ወይ መልኩ የተቀየረ እንደሆነ ሲቀር፣ ሁለት ቁለት ወይም ከሁለት ቁለት በላይ በታች የሚባል ነገር አለ እ የለም ሸርጥ ቢነጃሰቲን በነጃሳ ምክንያት ተሕዲሱ ፊህ ውስጡ ገብታበት ማለት ነው። وعن عبد الله بن عمر رضي الله عنهما قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ብለዋል ምን አሉ إذا كان الماء ይሄ ነው እስካሁን አሳለፍነው ጋር መምጡቅና መፍሁም የሚባል ነገር አለ በዚህ ነው ልዩነት የመጣው ፉቃዎች መካከል ውሃ ይነጀሳል አይነጀስም የሚባለው ነገር ኢዛ ካነ ልማኡ ውሃ ከሆነ ቁለተይኒ ሁለት ቁለት ከሆነ ለምን ይለል ኸበተ ቆሻሻን መሸከም ቆሻሻን አይሸከምም አይቀበልም። ቆሻሻን አይቀበልም ማለት አይነጀስም ማለት ነው። ኢዛ ካነ ልማኡ ውሃ ከሆነ ቁለተይን ሁለት ቁለት ከሆነ ሁለትን ስራ ማለት ነው። ቁለተይን ማለት ቂላል قلة አንድ قلة ይሆናል። قلال plural እንስራ ማለት ነው። እንስራ ማለት ነው። قلة ሁለት እንስራዎች ከሆነ لم يحمل الخبث ቆሻሻን አይሸከምም። وفي لفظ በሌላ አገላለጽ لم ينجس لم يحمل الخبث አለው ቦታ ላይ لم ينجس አይነጀስም ብለዋል። أخرجه الأربعة አራቱም ዘግበውታል። وصححه ابن خزيمة ኢብኑ ኹዘይማ ሐዲስ ሶሒህ ነው ብለዋል። ወለሐኪሙ ሐኪምንም ሶሒህ ነው ብለዋል። ወእብኑ ሒባን ሒባንም ሶሒህ ነው ብለዋል። ወላኪን ሌሎች መሐዲሶች ደግሞ ሐዲሱ ሙጥሪብ ነው ነው ያሉት። መትኑም የተምታታ ነው፣ ሰነዱ የተምታታ ነው። ለዛ አልተቀበሉትም። ወደ ባዕስ ነው ወሰዱ። ሸኹል አልባኒ ደግሞ ሰህ ነው ነው ኢማሙ ሻፊዒ ሰህ ነው ብለው ተቀበለው። ደላ አድርገውታል። ዱነል ቁለተይን ከሆነ ውሃ መልኩ ቢቀየርም ባይቀየርም ነጃሳ ከገባበት በቃ ነጃሳ መልኩ ቢቀየርም ባይቀየርም አያገባም። ዱነል ቁለተይን ከሆነ ከሁለት ቁለት በላይ ከሆነ ደግሞ ነጃሳ አገበት እነዛ ሶስት ወፍሬ ከተቀየሩ ይነጅሳል። ከሁለት ቁለት በላይ ከሆነ ከሁለት ቁለት በላይ ከሆነ ከላይኛው ጋር ከላይኛው ጋር እስካሁን ከቀረነው ጋር ማለት ነው። ራጅህ አድርገን ነው ያለው። ጀማ አድርገን ነው አደረግን። ራጅሁ የትኛው ነው ያለው? ራጅህ አድርገን ነው የሄድነው። ጀመዕ ያደረጉ አሉ። ጀምዕ ያደረጉት ውሃ አይነጀስም ያሉት ማንኛውም ውሃ ማለታቸው አይደለም ብለው ጀምዕ አደረጉ እና ኢማሙ ሻፊዒ እነል ማዓ ሸው ያለውን አይተውታል። ውሃ ምንም አይነጅሰው አልተነገረም፣ መጠኑ አልተነገረም። ውሃ አይነጀስም የሚለውን አይተውታል። ሁለት ቁለት ያለውንም አይተውታል። እነዚህን ሁለቱን ሲያገናኙ ምንድን ነው ያሉት? إن ال ብሎ ውሃ አይነጀስም የተባለው ማንኛውም ውሃ እንዳይመስላችሁ፣ ትንሽ በማንቆርቆር ያለ ውሃ እንዳይመስላችሁ ምን ማለት ነው? ኢነል መአ አለ የሚለው ال العهدية ነው አላልኳችሁም እንዴ? ያ ውሃ ማለት ነው። የቱ ቢዱአ ቢዕር ውስጥ ያለው ውሃ አይነጅ ሰው ነው ያሉት ነብዩ عليه الصلاة والسلام። ቢዕሩ ቢዱአ ውስጥ ያለው ውሃ ደግሞ فوق القلتين ነው፣ ከሁለት قلة በላይ ነው ተብሏል። ስለዚህ قلتين ያለው ጋር በዚህ ያገናኝታል። ኢነል መአ ያው ቢዕሩ ቢዱአ ውስጥ ያለው ውሃ እናንተ ሰሃቦች የጠየቃችሁት ውሃ እሱ አይነጀስም። ለምን? ብዙ ስለሆነ አይነጀስም። ስለዚህ ኢነል መአ ያለው ከኋላ ጥቂትንም የሚያካትት ሳይሆን ብዙን የያዘ ብቻ ነው። የቢድዓን ብቻ ስለሚመለከት ማለት ነው። በዚህ ነው ጀነ አደረገ። ከፈቷል ፈዘዛችሁ እ አይነጅስ የባህሩ አይነጅስ በነጃሳ ምክንያት ካልሆነ ችግር የለም። ነጃሳ ገብቶበት ካልሆነ ብዙ በመቀመጥ የተቀየረ ችግር የለም። ብዙ በመቀመጥ የተቀየረ ገብታችኋል እየገባችሁ ነው? እሺ በማንቆርቆሪያ ያለው ይነጀሳል አይነጀስ ነጃሳ ከውጭ ሊገባበት ሶስት ሶስት ወይ ካልተቀየሩ አይነጀስም አይነጀስም ራጃ አድርገን ይሄን ነው ብያቸዋለሁ። እሺ ቁለተይን የሚሉ ሰዎች አሉ። ቁለተይን መሆን አለበት። ሁለት ቁለት ከሆነ ነጃሳን አይሸከምም ወይም አይነጀስም ማለት ከሁለት ቁለት በላይ በታች የሚለውን እስኪ እንድትናገናኝ ሁለት ቁለት ከሆነ ውሃው ነጃሳ ሲገባበት ሁለት ቁለት ሆኖ ነጃሳ ከገባበት ይነጀሳል አይነጀስም ምኑ ካልተቀየረ በስተቀር ሶስቱ ባህሪያት ካልተቀየሩ በስተቀር ፈውቅ ቁለተይን ሆኖ ቁለተይን ያለውን ሰው አድርገን ተቀብለን እኮ ነው ይህን ሁክም ውሃ ሁለት ቁለት መሆን አለበት የሚለውን ሐዲስ ከተቀበል ነው እስኪ ከተቀበል እንዴት እናድርግ? ፈውቅ ቁለተይን የሆነ ውሃ ነጃሳ በመግባቱ ብቻ አይቀየርም። ሶስት ባህሪያቱ ካልተቀየረ እሺ ዱነል ቁለተይን ከሁለት ቁለት በታች ከሆነ ደግሞ بمجرد وقوع النجاسة نجاسة وبمجبات وبالتالي نجسة وإن لم يتغير ريحه أو ሶስት ባህሪያቶቹ አንዱ ባይቀየር ቁለትን ሸርጥ ያደረጉ ሰዎች የቁለትን ሐዲስ ሐዲስ አልቁለተይን ሶሂህ አድርገው የተቀበሉ ሰዎች ከሁለት ቁለት በላይ ከሆነ ውሃው ነጃሳ ቢገባበትም አይነጀስም ባህሪያቶቹ ካልተቀየሩ። ከሁለት ቁለት በታች ከሆነ የማንቆርቆሪያ ውሃን ይመስል ነጃሳ ከገባበት ባይቀየርም ይነጀሳል። ይህን ያሉት እነማን ናቸው? ሐዲሰል ቁለተይንን ሶሒህ ያደረጉ ሰዎች ማለት ሐዲሰል ቁለተይንን በእስ ያደረጉ ሰዎች ደግሞ ምን ሁክም ነው የሰጡት? በውሃ ላይ መጠን ብሎ ነገር የለም። ብቻ አንድ ባህሪ ያለን ምን ወይ ሽታው ወይ ጣሙ ወይ ለውኑ መቀየር አለበት በነጃ ያ ደግሞ ፈውቀል ቁለተይን ዱነል ቁለተይን የሚባል ነገር የለም። በቃ ገብቷችኋል? ራጁ የትኛው በቃ ያለ መጠን የኩባያ ውሃም ይሁን ነጃሳ በመግባቱ ብቻ አይነጅስ ሶስት ባህሪያቱ ካልተገኘ ይሄ ነው ራጃ አድርጋት ነው አልገባችሁም እኮ ግልጽ ነው ካልተመታተባችሁ ዋና አቢ ሁረይራ ረዲየላሁ ዐንሁ ከአቡ ሁረይራ ትንሽ አለ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم አቡ ሁረይራ ነብዩ عليه الصلاة والسلام እንዲህ አሉ ብለው ዘግበዋል። ምን አሉ? لا يغتسل أحدكم. አንዳችሁ እንዳይታጠብ አሉ ነብዩ عليه الصلاة والسلام። في الماء الدائم የተኛ ውሃ ተንጋለለ ውሃ የማይንቀሳቀስ ውሃ ውስጥ እንዳይታጠብ ወሆጁኑብ ጀናብተኛ ሆኖ እንዳይታጠብ አሉ ነብዩ عليه الصلاة والسلام. لا يغتسل أحدكم አንዳችሁ እንዳይታጠብ ፊልማኢ አዳኢም ፊልማኢ በውሃ ውስጥ እንዳይታጠብ አዳኢም የተኛ የማይንቀሳቀስ ውሃ ማለት ነው። ወሆጁሉ ጀናብተኛ ሆኖ እንዳይታጠብ አሉ ነብዩ አለይሂ ሰላቱ ወሰለም። አሁንም እዚህ ከኋላ ያለውን የዑለማዎች ቀውል ይዘን እንመጣለን። መጀመሪያ ነህዩ ክልከላው ሐራም ነው ከራህ አብዛኛው ዑለማ ሐራም ነው ያለውን የተቀበለው ሐራም ነው። ለምን ነህ የነብዩ አለይሂ ሰላቱ ሰላም ክልከላ እቀባ ደሊል እስካልመጣ ድረስ በሐራም ነው የሚተረጎመው። አታድርጉ ከተባለ ሌላ ጊዜ ብታደርጉት ችግር የለም የሚል ነገር እስካልመጣ ድረስ በሐራም የሚተረጎመው ነው የሚለው እሱል በዚህ ነው የተቀበሉ። በቃ ገብቶ መታጠብ ክልክል ነው። ውሃ ውስጥ ውቅያኖስም ውስጥ ቢሆን ነው ወይስ አነስተኛ ውሃ ውስጥ ነው፣ ደረጃው ይለያያል። ውቅያኖስ ውስጥ ከሆነ ቢታጠብም ችግር የለም። ነህዩ አነስተኛ ይበላሻሉ የሚባሉ ውሃዎች ውስጥ ነው። እሺ ፈውቀል ቁለተይን ቢሆኑ ፈውቀል ቁለተይን ሌሎች እንደሚሉ ፈውቀል ቁለተይን ቢሆኑ ውሃው ቢታጠብ ምን ችግር አለ? አይ ቀድር አለበት አጸያፊ ሊሆን ይችላል። ለሰዎች አጸያፊ ሊሆን ስለሚችል መታጠቡ ራሱ ክልክል ነው። ባይነጅ ሰውም እንኳ ባይነጅ ሰውም እንኳ ገብቶ ታጠብ ውሃው ባይነጀስም ውሃው ባይረበሽም እንኳ ያጸይፋል፣ ክልክል ነው። ዱነል ቁለተይን ከሆነ ቁለትን ሸርጥ ባደረጉ ሰዎች ነው እየነገርኳቸው ያለው። ፈውቀል ቁለተይን ቢሆንም ክልክል ነው። ለምን? ስለሚያቆሽሸው ባይነጀስም እንኳ ስለሚያቆሽሸው አጸያፊ ስለሆነ። ዱነል ቁለተይን ከሆነ ደግሞ ሰዎች እየገቡ ሲታጠቡበት መጨረሻ ላይ ይቆሽና ከለሩ ይቀየራል፣ ጣሙም ይቀየራል፣ ሽታውም ይቀየራል፣ ነጃሳ ይሆናልና ብለው ኢለቱን አምጥተዋል። ገብታችኋል? ላ የቅተሲል አሐዱኩም አንዳችሁ እንዳይታጠብ ፊልማ ኢዳኢም ተኛ ውሃ ውስጥ ወሁ ጀናብተኛ ሆኖ እያለ አኽረጃሁ ሙስሊም ሙስሊም ዘግበውታል። ወልልቡኻሪ ለሼኹል ቡኻሪ ሌላ አገላለጽ አለ። ምን ብለዋል ሼኹል ቡኻሪ ላየቡለነ አሐዱኩም አንዳችሁ እንዳይሸና ፊልማ ኢዳኢም ተኛ የማይንቀሳቀስ ውሃ ውስጥ እንዳይሸና አለዚ ላይጅሪ ማአዳኢም ያለውን ፈስረውታል መልሰው ፊልማኢ አዳኢም ዳኢም ማለት ዘለዓለማዊ የሆነ ማለት ነው። ዳኢም ማለት ዘውታሪ የማይንቀሳቀስ ማለት ነው። አለዚ ላይጅሪ የማይንቀሳቀስ ውሃ ውስጥ እንዳይሸና ثم يغتسل فيه ከዛ ውስጥ ገብቶ ሊታጠብ ከዛ ውስጥ ገብቶ ሊታጠብ እንዳይሸና ሁለቱን አንድ ላይ መታጠቡ መጀመሪያ ራሱ ክልክል ነው አይደል? መታጠቡ በሌላ ሐዲስ ሙስሊም ለዘገቡት ሐዲስ ተረጋግጦልናል። ቡኻሪ ደግሞ ሁለቱንም አንድ ላይ ነው። እንዳይሸና ገብቶ ሊታጠብ ገብቶ ባይታጠብ መሽናት ይቻላል ማለት ነው። ይሄን መፍሁም እንዳታመጡ። ይሄ መፍሁም ነው መፍሁም ነው እንዳታመጡ። ላይቦለን አሐዱኩም አንዳችሁ እንዳይሸና ፊልማ ኢዳኢል የማይንቀሳቀስ ውሃ ውስጥ አለዚ ላይ እግሪ የማይንቀሳቀስ ውሃ ውስጥ የማይፈስ ውሃ ውስጥ እንዳይሸና ثم يغتسل فيه ከዛ ገብቶ ሊታጠብ ከዛ ገብቶ ሊታጠብ እንዳይሸና እንዳይሸናም እንዳይታጠብም ማለት እንጂ የሚታጠብ ከሆነ እንዳይሸና የማይታጠብ ከሆነ ግን ጊዜ ይሽና ላይ ቃሉ ሀ ለሻሃዳ መፍሁም ምክንያቱም ኢለት አለ ከኋላ ይህን የከለከሉበት ኢለት አለ ውሃ ውስጥ መሽናቱ ምን ያደርገዋል ማለት አንደኛ አስጸያፊ ያደርገዋል ውሃውን ወይም ደግሞ አነስተኛ ከሆነ ምን ሊሆን ይችላል? ሊቀየር ይችላል። ሽታው ምኑ ይቀየርናል፣ ሊነጀስብን ይችላል። ቁለት ምናምን የሚለውን ባናመጣም እንኳ ማለት ነው። እሺ መሽናትና መታጠብ ሁለቱ አንድ ላይ ሞር የመቀየር እንትኑን ደግሞ እድሉን ሊያሰፉት ይችላሉ። ሁለቱን የሚያደርግ ከሆነ መጀመሪያ አንዱ ራሱ መሽናቱም ክልክል ነው፣ መታጠሙም ለብቻ ክልክል ነው። አይቦለና አሐደኩም ፊልማ እዳኢም ለዲ ላይ ሱመሰፊ ውቅያኖስ ውስጥ ቢሸና ችግር የለም። ያ አይመጣም። ሙጥለቅ አይደለም ክልከላው ተጽዕኖ የማያመጣበት ቦታ ላይ ቢሸና ችግር የለም አባያ ውስጥ አንድ ሰው በእንትን እየሄደ እያለ ቢሸና ችግር የለም ሐራም ነው ማለት አይደለም ክልክሉ እሺ ثم يغتسل فيه ولمسلم منه ለሙስሊም ደግሞ አንድ ምን አላቸው ثم يغتسل منه ብለው ነው የተናገሩት ፊህና منه ይለያል لا يبولن احدكم ቡኻሪ በዘገቡት አንድ ሰው ከኛ የማይንቀሳቀሱ ውስጥ አይሽና ውስጥ ገብቶ ሊታጠባል ውስጥ ገብቶ ሊታጠብ እንዳይሸና ሙስሊም ደግሞ አ እንዳይሸና ውጭም ውሃ ቀንሶ ሊታጠብ እንኳን እንዳይሸና ውስጥ መሽና ክልክል ነው መጀመሪያ ሚንሁና ፊህ ይለያል ثم يغتسل فيه ውስጡ ገብቶ ሊታጠብበት ثم يغتسل منه ወይም ደግሞ ቀንሶ ውጭ ላይ ሊታጠብም ቢሆንም እንዳይሸና መሽናቱ መጀመሪያ ክልክል ነው ውስጡ ገብቶ ቢታጠብ በውጭ ቀንሶ ቢታጠብ ምን ሆነ ምን ቦታ ላይ ነው ሰብስት የምናደርገው እ ከሱ ላይ ቀንሶ ምን ሆነ የሚለውን ምን ላይ ነው ሰብስት የምናደርገው እ ቡኻሪ ثم يغتسل فيه ነው አሉት አይደል ሙስሊም ደግሞ ምንድን ነው አሉት ثم يغتسل منه ነው ያሉት ወሊሙስሊም منه የምትል አንተ ተመልከቱ ወላሂ ከዚህ ላይ የምንወስደው አንድ ነገር አለ የሚገርም የአህካም ልዩነት አለ የሚገርም ሚንሁና ፊ በቦኔ በተውላጥ ስም ራሱ አንድ ሸሪዓ ሙሉ የሆነ የመቀየር ባህሪ አለ። ለዚህ ነው ጥንቃቄ ያደርጋሉ። ፊና ሚንሁም ኢለይሂ አለይሂ በጣም ተጠንቅቀው ነው ሐዲስ ሲዘግቡ ሑፋዙ አለይሂ ነው ያለው፣ ኢለይሂ ነው ያለው፣ ሚንሁ ነው ያለው፣ ፊሂ ነው ያለው። ጸሐፊው ይሄ የሙስሊምን ሚንሁ ያለችውን ብቻ ቀንሶ አመጣ። የሸሪዓ ለውጥ ስላለው በጣም ለውጥ ያመጣል። ወሊሙስሊሚን ሙስሊም ሚንሁ ነው ያለው ላየቡለነ አሐዱኩም አሉና ሙስሊም በዘገቡት ላየቡለነ አሐዱኩም አንዳችሁ እንዳይሸና ፊልማ ኢዳኢ እነዚህ ላይ የማይንቀሳቀሱ ውስጥ እንዳይሸና ثم يغتسل منه ከዛ ቀንሶ ሊታጠብም ቢሆንም እንኳን እንዳይሸና አይቻልም መሽናኑ በራሱ ክልክል ነው ማለት ነው ወለ አቢ ዳውድ አቡ ዳውድ ደግሞ ምን ብለዋል ወላ يغتسل فيه من الجنابه ከጀናባም ውስጥ ገብቶ እንዳይታጠብ ተጨማሪ ኢንፎርሜሽን ሰጡ የሚታጠበው ከቆሻሻ ባይሆንም ከጀናባ ከሆነ ደግሞ ሞር ክልክል ነው ማለት ነው ከጀናባ ራሱ ከኋላ ያለው ሐዲስ ምን የነገረናል ለመሰላችሁ ሙስሊም በዘገበው ላ يغتسل احدكم في الماء الدائم وهو جنوب ይላል غير الجنوب ከቆሻሻ ቢታጠብ ችግር የለም የሚል مفهوم ውስጥ ላይ አለ ውስጥ ላይ ጀናባ واجب ነገር የምናወርድበት ከሆነ ሙስአመልና ገይር ሙስአመል ታውቃላችሁ አይደል ውዱ የተደረገበትን ውዱ ውሃ መልሰ እንደገና ውዱ ማድረግ አይቻልም مستعمل ይሆናል ይላሉ مستعمل ይሆናል ይላሉ واجب የተነሳበት واجب የተፈጸመበት ነገር እንደገና መልሶ ለማድረግ ይከብዳል ይላሉ ለዚህ ነው جنب ያለው የመጣው more በጣም እንትን ይሰጣል አዎ وعن وعن رجل صاحب النبي صلى الله عليه وسلم قال نهى رسول الله صلى الله عليه وسلم وعن رجل ከአንድ ሰው صاحب النبي صلى الله عليه وسلم የነብዩ ባልደረባ ከሆነ ሰው ነው የተዘገበው። ማን እንደሆነ አልታወቀም። ሐዲሱን የዘገበው ሷሐቢይ ማን እንደሆነ አልታወቀም። ወላኪን ጀህሉ አስማዕ الصحابه لا يضر የሰሃቢዮችን ስም አለማወቁ አይጎዳም። ለምን? ለአንሁም ኩሉሁም ዑዱል ሁሉም ፍትሃዊ ስለሆኑ ሰውየው ባይታወቅም ወአረጁልን ሰሒበ ነብይ ከተባለ የነብዩ ሰሃቢይ ከሆነ ስሙ ባይታወቅም ችግር አያመጣም። ታቢዒ አትባዕ ታቢዕ ምናምን ከሆነ ግን ስሙ የግድ መታወቅ አለበት። ማን ነው የተወለደ፣ አስተዳደጉ እንደነው፣ ሸሪዓው ላይ ሱናው ላይ ጠንካራ ነው ወይ፣ ጥሩ ሰው ነው ወይ ምናምን ይሄ ይጠይቃል። የግድ ታሪኩ መታወቅ አለበት። የሐዲሱ ጥንካሬ ለመታወቅ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ከልክለዋል። ምንን ከለከሉ? አንተግተሲለል መርአቱ ሴት ልጅ መታጠቧን ከልክለዋል። ቢፈድሊ ረጁል ከወንድ ልጅ በተረፈው ትራፊ ውሃ እንዳትታጠብ ከልክለዋል። አው ረጁል ወይ ወንድ እንዳይታጠብ ሲፈብል ልመርአ ከሴት ልጅ በተረፈ እንዳይታጠብ ከልክለዋል ነብዩ አለይሂ ሰላቱ ወሰለም። ወለቅተሪፋ ጀሚዓን ሁሉም አንድ ላይ ነው ማሰስ ያለባቸው መዝገን ያለባቸው ውሃው አንድ ላይ ሲታጠቡ ውዱ ሲያደርጉም ሆነ ገላቸውን ሲታጠቡ ማለት ነው። ባልና ሚስት አንድ ላይ የሚታጠቡ ከሆነ ከመቅተሰለ ነቢ ሰለላሁ ዐለይሂ ወሰለም አይሻ ከአይሻ ጋር ነብዩ አለይሂ ሰላቱ ወሰላም አንድ ላይ ሻወር ይወስድ ነበር። እንደውም ውሃ ጨረስክብኝ ጨረስክብኝ አንድ ላይ ማለት ነው። واختفي ወለርተሪፋ ጀሚዓን ሁሉም አንድ ላይ ነው ውሃውን መስገን ያለባት። አንዱ ቀድሞ ውሃ እንትን ካለ ከማን የቀረ የተረፈ ነው ማለት ነው። ያንን ከታጠበው ሰውዬ ማለት ነው። በወንድ ትራፊ ሴት፣ በሴት ትራፊ ወንድ መታጠብ አይቻልም። እናየዋለን ቀጣይ ሀዲስ ነሃ ነቢ ስለ ላ ስለም ነቢዩ ከልክለዋል። አንተ ተክለ ልመርአቱ ሴት ልጅ መታጠቧን ከልክለዋል። ቢፈድል ረጁል ከወንድ በተረፈ ከወንድ ጡሃራ ከወንድ ውዱ ወይንም ደግሞ ከወንድ ገስል መታጠቢያ የተረፈ የቀረ አውር ረጁል ወይ ወንድ ልጅ እንዳይታጠብ ቢፈድል ልመርአ በሴት ልጅ በሴት ልጅ ከሷ በተረፈ ወለቅተሪፋ ይዝገኑ ውሃውን ጀሚዓን ሁሉም በአንድ ላይ ማለት ነው። አخرجه አቡ ዳውድ ወነሳይ አቡ ዳውድ ነሳይ ዘግቦታል። ወኢስናዱ ሶሂህ ሐዲሱ ሰነዱ በጣም ሶሂህ ነው። ሐዲሱ ሶሂህ ነው። ሐዲሱም ሶሂህ ነው። ቀጣም ወአን ኢብኒ አባስ ረዲየላሁ ዐንሁማ አነነ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ካነ ነበሩ የግተሲሉ ይታጠቡ ነበር ቢፈይዲ ቢፈድሊ መይሙነተ ቢንት ልሐሪስ በመይሙና ቢንት ልሐሪስ በሚስታቸው ከሳ በተረፈውና በቀረው ይታጠቡ ነበር ረዲየላሁ ዐንሃ አኽረጀው ሙስሊም ሐዲሱን ሙስሊም ዘግበውታል። ከሷ በቀረው በተረፈው ይታጠቡ ነበር ነብዩ عليه الصلاة والسلام። እዛ ከልክለዋል፣ እዚህ ራሳቸው አድርገዋል። እንደዚህ ከሆነ አለማድረጉ ይሻላል። ብታደርጉት ግን ችግር የለም። كراهة تنزيه የሚባል حكم ነው የሚይዘው ሸሪዓ እንደዚህ ነው የሚይዘው። መጀመሪያ ከልክሎ ነበር አይደል? ምን አለ መሰላችሁ ሐዲስ እንደዚህ ሲመጣ እንዳይታጠብ ብለው ከለከሉ። ይታጠቡ ነበር። ከከለከሉ በኋላ ማድረግ ይቻላል የሚባል ነገር ቢመጣ ጊዜውን ብናውቀው ነፍኸ ሊሆን ይችላል። የመጀመሪያው ህግ በመጨረሻው ህግ ተሽሯል ሊባል ነበር። ግን ክስተቱ ተከስቷል ዝም ብሎ አንድ ላይ ያገኘነው። ስለዚህ አለማድረጉ ይሻላል ማለት ነው። ከሴት በተረፈው ወንድ ከወንድ በተረፈው ሴት ባያደርጉ ይሻላል። አዲሱ አይጠቀም ባያደርጉ ይሻላል። ቢያደርጉ ደግሞ ችግር የለም። ከራሃው ከራሃተ ተንዚህ እንጂ ከራሃተ ተሪ ነሃ የሚለው ነህዩ ነህየ ተህሪም ሳይሆን ነህየ ተንዚህ ነው የሚሆነው። አለማድረጉ ይሻላል የሚለውን ነው ዑለማዎች ሁለቱን ሐዲስ ያሳረጡት በዚህ ነው። አብረው አንድ ላይ የሚያደርጉት ከሆነ እንደውም ሐዲስ እኮ አለ ሰሐቢይ ሴቶችና ወንዶች አንድ ላይ ውዱ ያደርጉ ነበር ነው ካዱ አንሱ ሲጋ አይዱ አይዱ ተንዚህ ነው የሚሆነው ነብዩ አለይሂ ሰላቱ ወሰለም ታጥባለ የዚህ ምሳሌ ሌላ አለ ነብዩ አለይሂ ሰላቱ ወሰለም አየሽረበ ረጁሉ ቃኢማ አንድ ሰው ቆሞ እንዳይጠጣ ከልክለዋል አይደል? ከለከሉ። ግን ቆመው ጠጡ። ራሳቸው ቆመው ጠጡ። ስለዚህ ምንድነው ማለት ነው? كراهة كراهة تنزيه ነው። ቆመ አለመጠጣት ይቻላል። ቆመ ብትጠጣ ግን جائز ችግር የለም። እሳቸውም ቆመው ጠጥተዋል። ወሌ አስሐብ ሱነን أصحاب السنن ኖች اغتسل ታጠቡ بعض أزواج النبي صلى الله ከነብዩ ሚስቶች ውስጥ አንዷ ታጠበች ፊ በጀፍነ የውሃ መያዣ ገበቴ ገበታ ምን ባት እ ጣስ ይላሉ እ ባልዲ ባልዳር አይደለም ባልዲ ዘኑ ዱላብ ምናምን ይመጣል። ጀፍና ማለት ቆሪ። አይ ቆሪን ብዙ ማያውቀዋል። ቆሪ ማለት ቆሪ ማለት ሳህን ሳፋ ልብስ ማጠቢያ አለ ሳፋ ጀፍና ማለት ከሸክላ የሚሰራው ነው። አልቀጥዓት አልከቢራ ከሸክላ የሚሰራው ብዛት ጀፍና የሚባለውም ከእንጨት ነው የሚጠርቡት። ከእንጨት ጥረብ የሚሰራ ነው። በሱ ውሃ ነው ቆሪ ነው ቆሪ የሚባል ማቁ <laughs> የኢትዮጵያን ህዝብ ነው እያቀራለሁ <laughs> ብሔር ብሔረሰቦች ወታቢ ስመን እቅተሰለ በእዱ አዝዋጅነቢ ሰለላሁ ዐለይሂ ወሰለም ከነብዩ ሚስቶች አንዷ ታጠበች። ሲጀፍነቲን በሆነ በእቃ በሳፋ ናልክን በሳፋ ማለት ነው። አተል ከቢራ ትልቅ ቀጣዓን ገበታ ገበቴ ምናምን ይሉታል። በጀፍና ታጠበች። ፈጃአ ነቢ ፈጃአ ነቢ ሰለላሁ ዐለይሂ ወሰለም ፈጃአ ነቢ ሰለላሁ ዐለይሂ ወሰለም የቅተሲሉ ሚንሃ እጀፍናው ውስጥ በቀረው በተረፈው እሷ ታጥባ በተረፈው ውሃ ለመታጠብ ነብዩ መጡ። እኔም ሻወር ልውሰድ አሏት። ፈጃ ይغتسل منها ሊታጠቡ ውሃውን ሲያቀራርቡ ፈቃለት ልትሰፊ እኔ ኩንቱ ጅኑበን ኧረ እኔ ጀናብተኛ ነበርኩ ያ ረሱላህ አለቻቸው። ከሷ የተረፈ የቀረ ነው አይደል? ኋላ ክልክል አይተናል። ነብዩ አለይሂ ሰላቱ ወሰላም ቃል እንዳለ እነል ማእ ላይ ጀናባ ይሁን ምን ችግር አለው አሏት እና ታጠቡ። ስለዚህ ከሴት በተረፈ መታጠብ ይቻላል ማለት ነው ይቻላል። እኔ ኩንቱ ጅኑበን ጀናብተኛ ነበርኩ ያ ረሱላህ አለቻቸው። ዝናተኛ ነበርኩ ፈቃል አሉ ይሄ ጁኑብ ያለውን መርከስ ይሉታል ግን ትኛ ትርጉም አይሆንም ጀናባ ማለት ወይ በግንኙነት ወይ በህልም የሚታይ ነገር ነው ስጥበት የሚያስወግድ ነገር ማለት ነው አንደኛ እንኩንቱ ጁኑበን ያለችው ራሱ ለአለሁ ማጃማዓ እሳቸው ጋር ግንኙነት አላደረገችም በህልሟ አይታ ሊሆን ይችላል የተለያየ ራሱ ሲምባቅ ያደርጋሉ ሁለተኛ ህፍረት አለመኖሩ በቃ እኔ ታጥጃለሁ አይደለም ያለችው ኩንቱ ጁኑበን ብላ ዳይሬክት ራሱ ነው ሸሪዓ ላይ ምንም ፍርሃት የላቸው። ፈቃል ኢነል ውሃ ላይጅኑ ውሃው ጀናባ ይሆን ምን ችግር አለው አሉና ነቢዩ አለይሂ ሰላቱ ወሰለም ታጠቡበት። ስለዚህ ከሴት በተረፈ መታጠብ ይቻላል ማለት ነው። ክልክሉ ምን እናድርገው? ይሄ ይበቃል ያለውን ካዝ ክልክሉ ምን እናድርገው? አለማድረጉ ግን ይሻላል። ውሃ ብዙ ውሃ ካለ ብንተው ችግር የለም። አልሰው ደግሞ ዝም ብሎ ቢጠቀምም ክልክል ነው የማይባል ሁለቱን በውን ሐዲስ ለመስራት ማለት ነው። በሁለቱም መስራት ስላለብን አለማድረጉ ይሻላል። ቢያደርግ ደግሞ ችግር የለም። መጥፎ ነገር ሰርቷል ማለት አይደለም። ተጓተናል እ ገባችኋል? ተኩል ላይ ነው የማቆመው። وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላም እንዲህ ብለዋል አሉ አቡ ሁረይራ ጦሁሩ ኢናኢ አሐዲኩም የአንዳችሁ ዕቃ የሚጠራው ኢዛ ወለገ ፊሂል ከልቡ ውሻ ከጠጣበት እቃ ውስጥ ምላሱ ገባበት አየግሲለሁ ሊያጥበው ነው ያንን እቃ ሰብአ መራትን ሰባት ጊዜ እቃውን ማጠብ አለበት። ኡላሁነ የመጀመሪያው ከሰባቱ የመጀመሪያ ውሃ ምን መሆን አለባት? ቢፍራት አፈር የተቀላቀለባት መሆን አለበት። አخرجه ሙስሊም ሙስሊም ዘግበውታል። ወፊ ለፍዝን ለሁ ሙስሊም በዘገቡት በሌላ አገላለጽ ደግሞ ምን ተጨማሪ ኢንፎርሜሽን ሰጥተዋል? ፈል ዩሪቅሁ ያለውን ይብሳ ብለዋል። የሚበላም ይሁን የሚጠጣ የሚጠጣ እቃው ውስጥ ያለው ነገር መጣል አለበት። ውሻው የነካው ደረቅ ነገር ልብስ ነገር ከሆነ ታጥበዋለህ። የሚበላ ምናምን ነገር ከሆነ የነካውን ቦታ የምታውቀው ከሆነ እሱን ቆርጠህ ልትጥል ትችላለህ። አለበለዚያ መድፋት ፈሊሪቁሁ ይድፋው ብለዋል። ያስወግደው እቃው ውስጥ ያለው ወሊትርሚዚ ትርሚዚ ደግሞ ምን ብለዋል? ኡኽራሁነ የመጨረሻው ከሰባት ፍጥረት የመጨረሻዋ አው ኡላሁነ ወይም የመጀመሪያዋ ሸከራዊ ነው ምርጫ አይደለም። የመጀመሪያዋን ወይም የመጨረሻውን የፈለም አፈር ይቀላቅልበት ማለት አይደለም። የመጀመሪያዋን መሆን ያለበት ለምን ላይኛው ዘገባ ላይ አፍረጀሁ ሙስሊም የሚለው ላይ ኡላሁ ነቢ ሱራ ይሄንኛው ሸከራዊ ነው። ብቻ ትርሚዚ ላይ በተዘገበው ሐዲስ አቡ ሁረይራ እኔ መጨንትን የመጀመሪያዋን ከሰባት ጥቅመት የመጀመሪያዋን ይሁን የመጨረሻዋን ይሁን ብቻ ከሁለት አንዱ ነው ያሉ። ይሄ ሸክ ጥርጣሬ ነው፣ ምርጫ አይደለም። ከፈለጋችሁ መጀመሪያው ከፈለጋችሁ መጨረሻዋ ላይ ማለት አይደለም። ምርጫ ሳይሆን ምንድነው አልኳችሁ? አው የሚል ወይም የሚለው ምርጫ ሳይሆን ከሁለቱ የፈለጋችሁትን ሳይሆን ሸከራዊ ነው ዘገባ እንትን ጥርጣሬ ነው የዘጋቢ ጥርጣሬ ነው። ስለዚህ የትኛውን ነው ራጅህ አድርገን የምንወስደው? የመጀመሪያው የመጀመሪያው ማለት አፈሩ መጨመር ያለበት ለምሳሌ ውሻ ልብሳችንን ቢነካብን ሰባት ማድረግ የሚታጠበው የመጀመሪያዋን በውሃ አፈር ጨምረን እንበጠብጥና እናርሰዋለን። የመጀመሪያውን ማለት ነው። የመጀመሪያውን የምናጥብበትን ውሃ የቶሮዋን ጨምርና አፈር ትንሽ እንጨምርበትና በጥብጠን ልብሱ ላይ ልብሱን እዛ ውስጥ እንዘፈዝፈዋለን። አንድ ትላለህ። ከዛ ታወጣና የሚያዳርሰው አንድ ጊዜ ውሃ እንገለብጥበታለን። ሁለት ሌላ ደግሞ አንድ ጊዜ የሚጨመቅ ሌላ አንድ ጊዜ የሚጨመቅ ሰባት ጊዜ እናደርጋለን ማለት ነው። እስከ አፈሩ አፈሩ የት ላይ ነው መሆን ያለበት? መጀመሪያው ላይ ነው መሆን ያለበት። ለምን መጀመሪያ ላይ አላደረግንም? የመጨረሻ ይሁን የመጀመሪያ ይሁን ብቻ ከሁለት አንዱ ብለውኛል አሉ። ቱርሚዝ ላይ በተዘገበ በመጀመሪያው ሐዲስ ላይ ያለ ጥርጣሬ የተዘገበ አለ። በጥርጣሬ ከመጣ ሐዲስ ያለ ጥርጣሬ የተዘገበ ካለ ያለ ጥርጣሬ የተዘገበውን ነው የምንይዘው። አኽረጃውን ኡላሁነ ተብሎ ቢቱራስ እዛ ተገልጿል። ያንኛውን ነው የምንይዘው። ራሱ እንደው ይሄ ሐዲስ እንኳን ባይኖር የምንቀበለው አንድ ነገር አለ። ሰባት ጊዜ ነው መታጠብ ያለበት። አዎ የመጨረሻውን አፈር አደረግ ነው ማለት ለፍጥነት ያስፈልጋል ማለት ነው። ካፈሩ በኋላ የራሱ አስከሪ። ስለዚህ የመጀመሪያ መሆኑ ራጅ ይሆናል። ሐታ ቢልዓቅል እንኳን ነፍስ እያለ ማለት ነው። እሺ ውሻ ጦሁሩ ኢና አሐዲኩም ያንዳችሁ ዕቃ የሚጸዳው ኢዛ ወለገ ፊል ከልብ ውሻ አፉን ሲጨምርበት ወይም ምላሱን ማለት ነው። ወለገ የልጉ ወይንም ወሊገ የለጉ ሁለቱም አለ። ወለገ ማለት ውሻ ሲጠጣ ውሎ ይባላል። ውሻ፣ አንበሳ፣ ድመት አጠጣጣቸው ተመሳሳይ ነው። መምጠጥ መስ ሳይሆን እነሱ ውሉቅ ነው የሚጠቀሙት። መስ ማለት መምጠጥ ነው። የሰው ልጆችና እንስሶች በመምጠጥ ነው የሚጠቀሙት። ድመቶች ምናምን ሲጠጡ ከሆነ በምላሳቸው እየጠለፉ ነው የሚያስገቡት። ሀዛ ውሎ ነው የሚባለው። ውሎ ይባላል። ኢዛ ወለገ ሲል ስለዚህ ኢዛ ወለገ ብለው ነው ነብዩ አለይሂ ሰላቱ ወሰላም የተናገሩት። ውሻ ጸጉሩ ሌላ ሰውነቱ ነጃሳ አይደለም የሚለውን አብዛኛው ዑለማዎች ተቀብለውታል፣ መሐዲስ ተቀብለውታል። ግን ጅምሁር ዑለማ ነጃሳ ነው ያሉ። ውሻ ጸጉሩም ነጃሳ ነው፣ ውሻ መላ ሰውነቱ ነጃሳ ነው ያሉ። ግን የነብዩ አለይሂ ሰላቱ ሰላም ሐዲሱ የሚጠቁመው ነፍሱ የሚጠቁመን ኢዛ ወለገ ፊሂል ከልብ ነው ያለው። ውሻ ሲነካ እርጥብ ሆኖ ውሻ ሲነካ ሳይሆን የተባለው የውሻ ምላሱ እቃን ሲነካ ነው የተባለው። ምላስ ነው የተባለው። ወለገ ወለገ ነው ያለው። ተጓብተናል አይደል? ፉቃዎች ሰፊ ልዩነት አላቸው። እዚህ ላይ የሚያደርጉት ይሄንኛው ነው የሚቀበሉት ሙሐዲሶች። ውሻ ነጃሳ የሚሆነው ምላሱ ብቻ ነው ነው ምላሱ ነው ነጃሳ የሚሆነው። ሼኹል በሳም ደግሞ ሁሉም ሰውነቱ ምክንያቱም ሰውነቱን ስለሚልስ ሰውነቱ ሁሉ ተነጅቷል። ምክንያቱም የፈለገ ውቅያኖስ ውስጥ ቢገባ በሳሙና ቢታጠብ ይጠራል ነው ይችላል። ውሻ ታጥቦ ይጠራል? አይጠራም። ነጃሳ ታጥቦ አይጠራም። የተነጀሰ ነገር ነው የሚጠራው። እንጂ ነጃሳ አይጠራም። ኢዛ ወለገ ፊሂል ከልቡ ውሻ ምላሱን ከነከረ አየግሲለሁ ማጠብ አለበት። ሰብዓ መራቲን ሰባት ጊዜ ኡላሁን ነቢ ሶራር አኽረጀው ሙስሊም ጅምሁር ልዑለማ ውሻ ነጃሳ ነው ብለዋል። ጅምሁር ልዑለማ ውሻ ሙሉ ሰውነቱ ነጃሳ ነው ብለዋል። ሙሐዲሶች ምላሱ ብቻ ነው ነጃሳ ብለዋል። ሰባት ጊዜ መታጠብ አለበት ወይ? ሶስት ጊዜ መሆን አለበት ወይ ዘጠኝ ጊዜ መሆን አለበት ወይ የተለያዩ ዘገባዎች አሉ ወላኪነል አሳህ ሰባት ጊዜ መሆን አለበት የሚለውን የተቀበሉ ሰባት ጊዜ መሆን አለበት አንዱ ባፈር መሆን የግድ ነው ውዛውት አፈር ግን መቶ ጊዜ ቢታጠብ አይቀርም ተአቡድይ ነው በሳሙና ብናደርግ ሌላ ኬሚካል መጠቀም ይቻላል አሁንም አይቻልም አፈርን አይተካም ሌላ ኬሚካል እንደውም የነብዩ አለይሂ ሰላቱ ወሰላም አጥቡል ሐዲስ ዘመናዊ ህክምና ባለሙያዎች ያገኙት ነገር አለ። በሳሙና ተጠቅሞ ያለቀቀው ያልሞተው ጀርም በአፈር ሲታጠብ አፈር ውስጥ ያለ ኬሚካል ገሎታል። ነብዩ አለይሂ ሰላቱ ወሰላም እንትን በጣም እንዴት ተገረሙ። እስላምን የተቀበሉ ራሱ አሉ። በዚህ ባፈሩ ተጠቅሞ ውሻ ምላስ ውስጥ ውሻዎች ውስጥ ሁሉም ውሻ ውስጥ germ አለ ተብሏል። ለሀጫቸው ያለ ሀጫቸው ደግሞ ሰው ላይ ከደረሰ ወይም ልብስ ላይ እንትን ካለ ሰውነትን ይጎዳል። እሱ ደግሞ በኬሚካልና በተለያየ ነገር ራሱ ላይጠራ አይሞት ይችላል። በአፈር ታጥቦ ግን ሞት። ስለዚህ በአፈር መሆን አለበት። تعبدي ነው ራሱ ኬሚካል ቢፈጠር እንኳን እናደርገው ይሄን techno ተደርሶበታልና ከዛ አፈር ውስጥ ያለን ንጥረ ነገር አውጥተው ኬሚካል ፈጥረው በዚህ ጠቡ ቢሉን አናደርግም። تعبدي ነው بتراب ያለ እኛ ዘመናዊ ዘመናዊ ሕክምናው ይሄን ነገር ስላገኘ አይደለም እሱ አይደለም። በቃ ሀደት ተዓቡድ በአፈር ጠቡ ነው የተባለው በአፈር ነው የምንወስደው። እሺ ከርከሮና ውሻ ከርከሮ ወይም አሳማ የሚባለው አለ። خنزير خنزير ም ነጃሳ ነው። እንደ ውሻ በሰባት ሰባት ጊዜ መታጠብ አለበት የለም ነው نص የለም ሰባት ጊዜ መታጠብ አለበት ይላል። ነጃሳነቱ እንደ ሌሎች እንስሶች ነጃሳ ሊሆን ይችላል። ነጃሳ ነው፣ አዎ ነጃሳ ነው። ወላኪን ነጃሳነቱ እንደ ውሻ አይሆንም። የውሻነት ነፍስ ለሱ አይሆንም እና እዛኛው ለከርከሮ ወይንም ለፈንዚሩ ነፍስ ስለሌለ ጥያቄ ጠይቁ ይዘ ገብቷችኋል የምንለው መቁረጥ ነው። የድሮ ሰዎች አይቆረጥም። መታጠብ ነው ያለው። ገብቷችኋል? وعن ابي قتاده رضي الله عنه ان رسول الله صلى الله عليه وسلم ابا قتاده قال في الهرة نبي عليه الصلاه والسلام ስለ ድመት እንዲህ ብለው ተናግረዋል። ስለ ሂራ ስለ ድመት ሲናገሩ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ። ኢነሃ ድመት አሉ ለይሰት ቢነጀሲን ነጃሳ አይደለችም። ለይሰት ቢነጀሲን ቢነጀሲን ነጃሳ አይደለችም ድመት ቅጣ ይሏታል ወይም ህራ ድመት ነጃሳ አይደለችም እና ለይሰት ቢነጀሲን ነጃሳ አይደለችም እነማ ይሄ ድመት አሉ ነብዩ አለይሂ ሰላቱ ወሰለም እነማ ይሄ እሷማ እኮ አሉ ምን ጠዋፊን ከሚዞሩት ናት አለይኩም በእናንተ ላይ እየዞሩ ጥበቃ ከሚያደርጉላችሁ ከአሳሾቻችሁ አንዷ ናት አሉ እናንተ ላይ የምትንቀሳቀስ ይስጣችሁ አብራ ትተኛለች አብራ ትንቀሳቀሳለች በቃ ሁሉም ነገር ስለዚህ ሸሪዓችን ደግሞ ሰማህነት አለ። ሰማህነት ስላለ አግራቶታል። ነጃሳ አይደለችም ማለት ነው። ድመት ድመት ለአቋም ነጃሳ አይደለም፣ ምናምን ነጃሳ አይደለም። ሰውነቷ ቢረጥም ነጃሳ አይደለም። ግን የሆነ ነገር በልታ ብትመጣ እንኳን ካንተ ተሰውራ ሄዳ ተመልሳ ከመጣ የጠሃራ ናት። በክት ነጃሳ ነው አይደል? አይጥ በልታ መጣች። አይጥ ይበክታል፣ ነጃሳ ነው ልንል እንችላለን። ነጃሳ ነገር በልታ መጣ አንተ ምትል ሰዓት ነጅስ ነው ባይሆን ሄዳ መምጣት አለባት። ከአንተ የተወሰነ ያክል ጠፍታ እንደገና መምጣት አለባት ነው። ለምን ምግብ ተመግበው ሂደው የመብላት እንትን የመጠጣት ባህሪ ያላቸው ሲጠጡ ደግሞ ያጥባሉ አፋቸውን ነው ይባላል። ስለዚህ ይታጠባል። ታዳ ከዘሆ ፉቃ እና ነጃሳ ይሁን ነጃሳዎች አይሁን إنها دمت ليس بنجس النجاسة لكن إنما هي من الطوافين كم يزوروا عندنا عليكم بنان تري أخرجه الأربعة وصححه الترمذي وابن خزيمة ذمة يمثل له بيت ለማዳ እንስሶችን በሷ መጠን ያሉት አይነጅሱም የሚል ዑለማዎች ከዚህ ሲንባት አድርገዋል። ከዚህ ሲንባት አድርገዋል። ውሻ ነጃሳ ላይ እንዳልነገርኳችሁ ነገር አለ። ዑለማዎች ኺላፍ ያለበት የቤት ውሻና የሰፈር ውሻ ራሱ ይለያያል። የተፈቀደው ለቤት መጠበቂያ የተፈቀደው ውሻ ወይንም ለአደን የተፈቀደው ውሻ ግን ነጃሳ አይሆንም፣ እንደ ድመት ጧራ ይሆናል የሚሉ ፉቃዎች አሉ። ወላኪን አደሊሉ ኢዛ ወለገ ፊሂል ከልብ ነው የተባለው እንጂ ليس الكل الكلب الذي لا يقتنى ይበቃል አይበቃል የማን የውሻ የውሻ የፈለጋችሁ ነው ይነጅ ካልቃል